ولا تجعلوا الله عرضة لأيمانكم أن تبروا وتتقوا وتصلحوا بين الناس والله سميع عليم لا يؤاخذكم الله باللغو في أيمانكم ولكن ولكن يؤاخذكم بما كسبت قلوبكم والله غفور حليم للذين يؤلون من نسائهم تربص أربعة أشهر فإن ساءوا فإن الله غفور رحيم وإن عزموا الطلاق فإن الله سميع عليم والمطلقات يتربصن بأنفسهن ثلاثة قرؤ ولا يحل لهن أن يكتمن ما خلق الله في أرحامهن إن كن إن يؤمن بالله واليوم الآخر وبعولتهن أحق بردهن في ذلك إن أرادوا إصلاحا ولهن مثل الذي عليهن بالمعروف وللرجال عليهن درجة والله عزيز حكيم الطلاق مرتان فإنساك بمعروف أو تسريح بإحسان ولا يحل لكم أن تأخذوا <clears throat> ولا يحل لكم أن تأخذوا مما آتيتموهن شيئا إلا إلا أن يخافا ألا يقيما حدود الله فإن خفتم ألا يقيما حدود الله فلا جناح عليهما فلا جناح عليهما فيما استدت به تلك حدود الله فلا تعتدوها ومن يتعد حدود الله فأولئك هم الظالمون فإن طلقها فلا تحل له من بعد حتى تنكه زوجا غيره فإن طلقها فلا جناح عليهما أن يتراجعا إن ظنا إن ظنا أن يقيما حدود الله وتلك حدود الله يبينها لقوم يعلمون وإذا طلقتم النساء فبلغن أجلهن فأمسكوهن بمعروف أو سرحوهن بمعروف ولا تمسكوهن ضرارا لتعتدوا ومن يفعل ذلك فقد ظلم نفسه ولا تتخذوا آيات الله هزوا واذكروا نعمة الله عليكم وما أنزل عليكم من الكتاب والحكمة يعظكم به واتقوا الله واعلموا أن الله بكل شيء عليم وإذا طلقتم النساء فبلغن أجلهن فلا تعبلوهن فلا تعبلوهن أن ينكحن أزواجهن إذا تراضوا بينهم بالمعروف ذلك يوعظ به من كان منكم يؤمن بالله واليوم الآخر ذلكم أزكى لكم وأطهر والله يعلم وأنتم لا تعلمون الله سبحانه وتعالى موجها عباده المؤمنين ولا تجعلوا الله عرضة لأيمانكم أن تبروا الله سبحانه وتعالى በቃለ መሐላ በስሙ በመፈጸም መልካም ወይም ሰናይ ተግባር እንዳትሰሩ ከመጥፎ እንዳትጠነቀቁና ወቱስሊሁ በይነናስ በሰዎች መካከል እንዳታስታርቁ መጋረጃ ወይም አጉራ እንቅፋት አታድርጉት ይላል ዑደተን ማለት ማንያን ማለት ነው አንዳንድ ሰዎች በአንዳንድ ስራ ላይ ተሰማርተው ችግር ሲያጋጥማቸውና ሲበሳጩ ይምሉና ከዛሬ በኋላ እንዲህ አይነት ስራ ውስጥ ላልገባ እርሜ ያርግብኝ ወላሂ ብለው ራሳቸውን ይገድባሉ ማለት ነው ይህም ማድረግ የለባችሁም በእኔ ስም እየማላችሁ ኸይር ላለመስራት እንቅፋት መፍጠር አይገባችሁም ይላል ወተጃሉ القسم بالله እንደማለት ነው በአላህ መማልን ዑርደተን መከላከያ ወይም አጉራ በር መስጊያት አድርጉት ማለት ነው የአይማኒኩም ለማ ስለ من اجل ايمانكم ስለማላችሁ አንተ በሩ አላ ተበሩ እንደማለት ነው ኸይር ላትሰሩና ወተጠቁ አላህ ላትፈሩ ወትስሊሁ በይን الناس የታረቁትን ሰዎች ላለማስታረቅ እንቅፋት አታድርጉ والله سميع عليم አላህ Subhanahu Wa Ta'ala የሚባለውን ሁሉ ሰሚ የሚደረገውንም ሁሉ በጥልቅ አዋቂ ነው በማለት ያስጠነቅቃል እና ይሄ ባለፈው ሳምንት በአንድ መልኩ ተተርጉሞ ነበረ ሆነ ባልሆነው የአላህን ስም አላ በማያስፈልግበት ሁሉ አትጨብጭቁና አትዳፈሩ ለማለት ሁለተኛው ትርጉም ደግሞ አሁን የተባለው ነው ማለት ነው ከአላህ የሚምረው አንድ ሰው አንድ ነገር ለማጠንከርና አቋሙን ለመግለጽ ነው እንደ ይላል ሰራ ወላሂ ወይም እንዲህ ልሰራ ወላሂ ብሎ ከተናገረ በኋላ ያን ነገር እንዳለው ከተወጣ ያው መሐላውን አክብሯል ማለት ነው ያ በተቃራኒው ከሆነ ደግሞ የተሻረው መሐላውን አፈረሰ ማለት ነው እና መሰረቱ መሐላ የሚፈለገው ለዚህ ነው ለሆነ ላልሆነ ነገር አይማልም ለትንሽ ነገር ለትልቁም ዝም ብሎ አንዳንድ ሰው እንደ መንደርደሪያ የአላህን ስም ሁልጊዜ ያፍ መክፈቻ ያደርጋል ማለት ነው ወላሂ እንደዚህ ነው እንደ አይደለም ወላሂ በቃ የመንደርደሪያ ቃል ይሆናል ማለት ነው የከጠእ ነው የአላህን ስም መዳፈር ማማር ያለበት አንድ ሰው ቁም ነገር ነገር አንድ ነገር ሲናገር ሰዎች የሚያምኑት ከሆነ ማማር አያስፈልግም ጭራሽ ግን ሰዎች አልተዋጠላቸው ትንሽ ቅር ያላቸው መሆኑን ሲያይ ግንባራቸውን አነቦ ወላሂ እንደዚህ ነው አትጠራጠር ትለዋለህ ማለት ነው ያ የነበረ ቅሬታውን ለማስወገድና ለማረጋገጥ እንጂ ዝም ብሎ የሚያምን ሰው ላይ ጭራሽ መማል አያስፈልግም ማለት ነው ሁለተኛው ሰዎች እንግዲህ አንዳንድ በሽምግልና ስራ ሲሰማሩ ወይም አንዳንድ ማህበራዊ ጉዳይ ላይ ሊያጣልቃ ገብተው ሚና ሲጫወቱ እንቅፋቶች ያጋጥሟቸዋል ማለት ነው የሚያበሳጭ የሚያናድር ነገር ያጋጥማል ሰውን ለማስታረቅ ስደት ማለ ተላይ ተታይ ሰዎች ግን ዝርር ይሉብሃል ማለት ነው አንተንም እስከ መሳደብ እስከ ማዋረድ የሚደርስ ነው ያጋጥማል ያነ ትናደድና ወላሂ በእናንተ ጉዳይ ደግሜ ይላልገባ እንደውም አንዳንዱ በእነሱ ብቻ ሳይሆን ሽምግልና የሚባል እርሜ እርግቤ ካሁን በኋላ ብሎ ይምላል ማለት ነው እና በአካባቢ እንግዲህ ኸይረ ነገር ለመስራት ሲያስተባብር አንተ ምን አገባ ብሎ እንቅፋት ይፈጠርበታል ወይም መጥፎ ሙንከር ነገር ለማስወገድ እንትን ሲል አርፈ ተቀመጥ ይሉታል አብሮ ዘለሮች ማለት ነው በዛ ጊዜ እናደድና ተስፋ በመቁረጥ ይምላል ማለት ነው አሁን ሌሎቹ እንደዚህ እናደርግ እንዳይነ ጉዳይ አለ ብለው በሚጠይቁ ጊዜ አይ እናንተ ሞክሩ እኔማ በበኩሌ ደክሜ ደክሜ ያቅቶኛል እጄን አንስቻለሁ በእንዲህ አይነት ጉዳይ ደግሜ ላልገባ ምን ሊያለሁ መሀል አለብኝ ይላል ማለት ነው መሐላ የማለው ለምንድን ሆነ አሁን ለኸይር ሳይሆን ለሸር ሆነ ማለት ተገለበጠ በአላህ ስም ኸይር ላልሰራ ምን ያለው ባላ ሰው ሙንከር አልከላከል ምን ያለው አላህ አላህ ላልፈራ ምን ያለው ማለት ነው ይሄ ደግሞ አላህ ስም ማል ያለበት አላህ ለማክበር እንጂ አላህን ስም ለመዳፈር መሆን የለበትም የወደደውን ነገር ላስተራከ ከማልክ ምኑ ላይ ነው ያዘንከው የጠላውን ነገር ላትቃወም ተማልክ ምኑ ላይ ነው ጌታን ያከበርከው ማለት ነው ስለዚህ እንዲህ ማድረግ የለባቸውም እንዲህ እናድርግ መሐል አለብኝ እንዲህ አታድርግ መሐል አለብኝ ከሆነ መሐላ የኸይር ስራ መከላከያ አጉራ ሆነ ማለት ነው ይሄን ማድረግ የለባቸውም ይላል አላህ Subhanahu Wa Ta'ala እና ምን ይደርግ ከተም እንደ አይነት መሐላ ካለበት ማፍረስ አለበት ማለት ነው ከረላል ስራ ወይም ደግሞ መጥፎል ከላከል ብለ ከሆነ የማልከው በጊዜው ተናደ ተበሳይተ አድርጋል ግን ኋላ ያን ነገር ሙራጃ አድርገ ተኸይር ስራ ተገድቤ እስከመቼ ነው የምኖረው ወይም ደግሞ መጥፎ ነገር ሲሰራ እያየሁኝ ዝም ምለው እስከመቼ ነው ብለህ ያንን መሐላህን አፍርሰ እንደገና የሚጠበቅብህን ሚና መቀጠል አለብህ ማለት ነው እና ያ አላህን ማዕዘም አይባልም አላህን ማዕዘም ማለት ሻኢሩን ማክበረ ወመን يعظم شعائر الله فإنها من تقوى القلوب እንዳለው አላህ የወደደውን ነገር በሰራ ቁጥር የከለከለውን በከለከልክ የጠላውን በጠላ ቁጥር ነው አላህን ማክበር በስሙ ብቻ ዝም ብለህ እንድልሰን ላልፈራታልክ አላህ ምን ያለውን ይሄን ታረቁ መሃል ላይ ፈረሰብኝ ማለት ነው ወንጀል ይመጣብኛል ብለህ እንዳትር አፍርሰውና ከፋራ ክፈል ማለት ነው መሃል ላይ ይፈረስ ለዚህም በሐዲሱ ግልጽ አርገውታል ነብዩ አለይሂ ሰላቱ ወሰለም ማን ሐለፈ አለና ይጢ አላህ ፈለጢ አላህን ገዛለሁ ኸይር ሰራለሁ ብሎ ማለት ጥሩ ነው የግፋበት በኸይሩ ስራ ባይምልም ኸይር መስራት አለበት ከማለ ደግሞ የበለጠ ሙአከድ ይሆናል መሐላውንም ለመወጣት ሲባል ማለት ነው ወመን ሐለፈ አን ያሲ አላህ ፈላ ያሲህ አላህን ወነጅላለሁ ብሎ ከሆነ አላህ የማይወደው ነገር ሊሰራ ከሆነ የማለው ያ ደግሞ ፈሊከፍር ثم لراجع ከፈራውን ይክፈልና ወደዛ ስራ እንደገና መመለስ አለበት ነው እንጂ የተባለው ለኸይር ነገር ሁሉ እንቅፋት እኔ ማhall አለብኝ እንዲህ አይነት ነገር ውስጥ አልገባም ምትል ከሆነ ግድ ተቃራኒ የሆነ ውጤቱ ማለት ነው አላህን ለማክበር የሰራው ስራ እንደገና የአላህን ዲን ለማውደፍና ግዴታ አላህ ለመወጣት መከላከያ መሆን የለበትም የአላህ ስም የሚለው ለዚህ ነው ማለት لا يؤاخذكم الله باللغو في ايمانكم الله ደግሞ Subhanahu Wa Ta'ala በቃለ መሐላዎቻችሁ ውድቅ በሆኑት ክፍሎች አላህ አይከታተላችሁም አይቆጣጠራችሁም ይላል ማለት ቅድም መግቢያው ላይ እንደተጀመረው ሰዎች ልማድ አንዳንድ ልማድ ያለባቸው ቃለ መሐላ ሁልጊዜ ያፋቸው መፍቻ ያረጉታል ማለት ነው ላ والله በላ والله ይላሉ በተለይ አረቦቹ ያበዛሉ እንዲህ አይነት ነገር ማለት ነው ና ባላ የሆነብኝ እንደዚህ ነው ወላሂ ባላህ እንደ አይደለም ማንኛውም የሚናገረው ነገር መንደርደሪያ ቃሉ አላህ ብቻ የሚለው ቃል ይሆናል ወላሂ የሚል ወላሂ አሁንም ወላሂ አሁንም ወላሂ አንድ መجلس ላይ በአት ጊዜ ተቆጥራለ በአንድ ሰው ቃል ማለት ነው እና የዚህ አይነት ልማድ ያለባቸው ሰዎች አሉ መማል ፈልገው ሳይሆን ለምዶባቸው ሲናገሩ ይህን ቃል መቃ መክፈቻ ያረጉታል ማለት ነው የዛ አይነት ችግር ያለባቸው ሰዎች ከልባቸው ልማል ብለው ወስነው እስካልማሉ ድረስ ነው የሚለው ዝም ብሎ አፋቸው ቀድሞ ስለመጣባቸው ቢናገሩ ያም በተናገሩ ቁጥር በከፋራ አይጠይቃቸውም ነው የሚለው በከፋራ አይጠየቁም ለምን እነማ አማሉ ቢንያት ነው ኒያ የለውም ልማል ብሎ ሁን ብሎ ያደረገው ሳይሆን አፉ ስለለመደበት ነው የሚናገረው ማለት ነው ስለዚህ አንድ ነገር ብጠይቀው ወላሂ እንደዛ አላረግም ወላሂ እንደ አረጋለሁ ይላሉ ምን አለ እኮ ሲሉ ይላል ራሱ ምክንያቱም ለማላ ብሎ አይደለም የሚያደርገው ለማር ስለሆነበት ነው ማለት ነው በዚህ አይነቱ መሐላ አላህ አይቆጣጠራችሁም አይከታተላችሁም ለሁ አለው አላህ ራሱ ውድቅ ነው ምክንያቱም ያለ ንያ ዝም ብሎ የሚነገር ነገር ስለሆነ ይህ አይነት መሐላ አለብን ብላችሁ አትሳቀቁ ሁን ብላችሁ ወላኪን ወአኺዙኩም ቢማ ከሰበት ቁሉቡኩም ቢማ አቀደት ቁሉቡኩም ልቦቻችሁ መማል አለብኝ ብለው አምነውበት በእቅድ የተማረ ሲሆን ብቻ ነው ከፋራ የሚያስከትለውና ከፈረሰ የሚያስጠይቀው አለበለዚያ በአፉ ስለለመደበት የተናገረው ያ ቢቆጠር በአንድ ቀን ብቻ ማአት ከፋራ ሊመጣበት ይችላል ማለት ነው ስለዚህ አላህ ረህም ረሂም ነውና ሰዎች የዚህ አይነት ልምድ ያለባቸው ሰዎች እንዳይቸገሩ ይሄንን አልቆጣጣራቸው ማለት ይሄን ማለት ግን ቀጥሉበት በዚሁ ማለት አይደለም የመጥፎ ልማድ ማስወገድ ያለበት ግን እስከሚያስለም እስከሚያስወግድ ድረስ አላህ Subhanahu Wa Ta'ala ይሄን ሩክሷ ሰጠ ማለት ነው ናዝም ዝም ብላችሁ አልቆጣጠራችሁም እንደለመድክ ባለበት ቀጥል ማለት ሳይሆን ይሄ አይነት ልማድ የተጠናወታቸው ሰዎች ልማዳቸውን እስከሚያስተካክሉ ድረስ አላህን ስም እርዳታ አታደርጉ ብሏል መጀመሪያው ነው ያንን ለጊዜው አፉ እየገባ ዝም ብሎ የሚናገረውን መሐላ በከፋራ አልጠይቀውም ይላል ማለት ነው ወላኪን ያኺዱኩም ዲና አላህ የሚቆጣጠረውና የሚጠይቃችሁ ቢማ ተሰበት ቁሉቡኩም ቢማ ተቀደት ቁሉቡኩም ለብልኢክታም በዚህ ጉዳይ መማል አለብኝ ብላችሁ ከልባችሁ ተነሳችሁ ባደረጋችሁት መሐላ ነው ወላሁ ገፉሩር ረሂም አላህ ለማንኛውም ምህረት ሰፊና ሮሮ ነውና የምትችሉትን እያደረጋችሁና እየተጠነቀቃችሁ የማያቅታችሁን ደግሞ ታቅም በላይ የሆነውን እንደዛ አስተያየት ያደርጋል መሀሪና ሮሮ ነውና ይላል ማለት ነው ሐሊማ ታጋሽ ነው ወፎሩን ማለት ለዝኑብ ወንጀሎችን የሚመል የፈለገው ያህል ቢበዛ ከየታ ምህረት አይበዛም ማለት ነው ሐሊሙን لا يعجل ቢልዑቁባ እንደገና ደግሞ ታጋሽ ነው አንድ ሰው ተሳስቶ ባደረገው ነገር ወዲያውኑ ልቅጣው ከማለት ይልቁንስ ልማረው ማለትን ይመርጣል ማለት ነው ግን ይሄን ሁሉ የአላህን ጉፍራንና ህልም አልፋችሁ ታበዛችሁት የዛ ጊዜ የምትጠየቁበት ጊዜ ይመጣልና ጠንቀቅ በሉ በስተታችሁና ታቅም በላይ በሆነው እኔም እንዳልፋችኋለሁ እያለ ነው እንተባበር ነው ጉዳዩ الذين يقولون من نسائهم تربص اربعه اشهر ከዛ ቀጥሎ ደግሞ ወደ ሌላው ማህበራዊ ጉዳይ ይሻገራል ማለት ነው ኢላ የሚባል መስአላ አለ በፉቃሃዎች በየመዛሂቡ የሚነገር ስለሱ መነሻው ይህ አያት ነው ማለት ነው ኢላ ማለት በፍች ዙሪያ በባልና በሚስት ግጭት በሚፈጠርበት ጊዜ የሚመጣ ነገር ነው ከፍች ጋራ የተያያዘ መሐላ ማለት ነው ዝም ብሎ መሐላ ሳይሆን መሐላ ስለተነሳ በተለይ ደግሞ በፍች ዙሪያ የምታረጉትን መሐላ ስርዓት መያዝ አለበት ሊልነው አያይዞ ማለት ነው الذين يؤلون من نسائهم ለነዛ ከባለቤቶቻቸው የሚምሉ ለሆኑ ክፍሎች ደግሞ ተረብሱ አርባዓት አሽሁር አራት ወር ያህል የመጠበቅ ፍቃድ ተሰጥቷቸዋል ይላል ፈኢንፋኡ በዛ በአራት ወር ውስጥ የማሉበትን ነገር እንደገና ለማስተካከል ቢመለሱ فإن الله غفور رحيم አላህ ማራተ ሰፊና ሮሮ ነውና ምንም አይደለም በተወሰነ ጊዜ ቃለ ቢፈጽሙ አያስጠይቃቸውም ያው ምክንያት ይኖራቸዋልና የማሉበት ማለት ነው ወይን አዘሙ ተላክ በዙ ላይ ቀጥለው ደግሞ ለቁጣው ቁጣው በዝቶ ፍቺም አወርዳለ የሚል ቁርጥ ሐሳብ ካላቸው ደግሞ ፈኢነላሁ ሰሚዑ አሊም አላህ የሚባለውን ሁሉ ሰሚና የሚታሰበውን ሁሉ አዋቂ ነውና ዳርዳሩን መሄድ አያስፈልግም ፍጭ ፈልጎ እንደሆነ በግልጽ ሊያሰናብታት ይገባል ማጉላላት ሳይሆን ማለት ነው ነህ ኢላ የሚባለው ምንድነው ሰውየው ያው ሚስቱ ጋራ ይቃቃራል ማለት ነው በሚቃቃርበት ጊዜ ሊቀጣት ይፈልጋል ማለት ነው በሚፈልግበት ጊዜ ምን ያደርጋል ሊፈታት አይፈልግም ግን እንድትስተካከል ነው አንዳንድ ነገር ያላትን መጥፎ ባህሪያት እንድታሻሽል እርምጃ ይወስድባታል ማለት ነው ኢላ የሚባል ነገር ምንድነው አብራው ይያለ ሳይፈታት ወላይ ታንቲ ጋራ ደግሜ ላልገናኝ አላልቀርብሽ ብሎ ይምላል ማለት ነው ከምንል ጊዜ የተወሰነ ጊዜ እንግዲህ ይርቃታል የዛ ጊዜ እሷ ስተቷን ትገነዘባለች ማለት ነው ከዚህ መልክ እንግዲህ ለማስተካከል የሚጠቀሙት ዘዴ ነበረ ማለት ነው በጃሂልያም ያለ የተለመደ ነበር እስላምን በመሰረቱ አጸደቀው ይሄን ነገር ማለት ነው ግን ገደብ አደረገለት ያለ ገደብ የሰው ልጅ ጊዜ መቀጣት የለበትም ማንኛውም መቀጫ ነገር መጠንና ገደብ ተደርጎ በጥፋቱ ልክ ነው አንድ ሰው መቀጣት ያለበት ማለት ነው ሴቶች በሆነ ባልሆነ ነገር ጥፋት በሚደጋግሙ ጊዜ ወንዶች የተለያየ የርምት ዘዴዎችን ይጠቀማሉ ማለት ነው አንዳንዱ ያው ዱላ ይዳኝኛል ይላል አንዳንዱ ደግሞ ስድብ አንዳንዱ ደግሞ ማስጠንቀቂያ ሁሉም ራሱ መፍትሄ ያለውን ነገር ያደርጋል ማለት ነው አንዳንዱ ደግሞ በሰል ያሉት ብልህ የሆኑት ይሄ እንደ በየቀኑ እንደ አህያ ዱላ ማንሳት የለብኝም ይልና እንደሚገባትን ቋንቋን ያውቃለሁ አሁን አኩርፌ ሁለት ወር ሰርቶ ዝም ብላት እዛዬ ትሰራለች ብሎ ያስባል ማለት ነው ይሄ ብልሆች ዘዴ ነው በተለይ አማራጭ ያለው ሰው እሱ አይጎዳም ማለት ነው ሰው ይተናደም ሲገደ አይደል እና ዝም ሲላት እሷ እንግዲህ ምን ምን አጠፋው እያለች ለማመጥ ትጀምራለች እንደገና ማለት ነው የአይነቱን ነገር እሷን ለማረምና ለማስተካከል እስከሆነ ድረስ በመሰረቱ ቀበለዋለሁ አላህ ግን ደግሞ አንዳንዶቹ በዚህ መልክ ዝም ብለው ብዙ ዘመናት የሚቀጡ አሉ ከሚገባው በላይ ማለት ነው ማለት እሱ ሌላ ሲጣለችው ምንም የጎደለበት ነገር የለም እሷን አመት ድረስ ሊዘጋት ይችላል ማለት ነው ይሄ ልክ አይደለም ለምን አመት ድረስ ለምን ስድስት ወር ድረስ ትቀጣለች መቀጣት ካለባት በመጠኑ ነው የምትቀጣው አለና ገደብ አደረገለት ማለት ነው እና ከባለቤቶቻቸው ላይ ቀርቡ የሚምሉ ሰዎች ይሉነ ማለት ያሊፉነ ማለት ነው ና والله በጌታ ምን ላለው ደግሜ አንቺ ላልቀርብ ይችላልና ይምላል ከዛ በኋላ እሷ እንግዲህ ራሷን መጀምጀም ትጀምራለች ማለት ነው ይሄ ነገር የመጣው በእኔ ጥፋት ነው ማለትም ታቀና ያ የነበራትን ደካማ ጎኗን አስተካክላ እንዲመለስላት ቤት ትጠናለች እሱ ግን ገና ነሽ እያለ ይከተላል ዝም ብሎ ማለት ነው ይሄን እያላችሁ ብዙ ጊዜ ሴቶችን ማጉላላት የለባችሁም ይህ አስፈላጊ ከሆነ በመጠኑ ፈቅዳለሁኝ ይላል አራት ወር ድረስ ይቻላል አራት ወር ድረስ እሷን ያው ምን ያለውኝና ታንቺ ጋር ጉዳይ የለኝም ብለ ዘወር ማለት ትችላለ ምክንያቱም አራት ወር ድረስ ሴቶች ስሜታቸውን መቆጣጠር ይችላሉ ይላል በትግሪባ ሴቶች ራሳቸው ተጠይቀው ይሄን አረጋግጠዋል ለምን አራት ወር አራተር ድረስ ብዙ አያሸንፋቸውም ሸዋ ማለት ነው ከአራት ወር በኋላ ግን በጣም ይከብዳቸዋል መቀጠል አይችሉም ከዛ በኋላ ግን ዝም ብሎ ከቀጠለ እነሱ የማይችሉ ደረጃ ላይ ይደርሳል ማለት ነው ስለዚህ አላህ ምስጥር አዋቂ ነውና አራተር ወር ድረስ መጠነኛ ቅጣት ስለሆነ እሷም ያላት እንደካማጎን እንዲታረም ራሷን እንድታስተካክል እንደማልክ ቀጥል ፈቅጀልሃለሁኝ እለዋለሁኝ ወንዱን ማለት ነው ፈኢንፋኡ አራት ወሩንም ግድ ሙላ ማለት አይደለም ቢበዛ አራት ወር እንዳያልፍ ለማለት ነው አወርም ሊበቃ ይችላል ሁለት ወርም ሊበቃ ይችላል ከዛም ያነሰ ከዛም የበለጠ ግን ዝም ብሎ ያለ ገደብ መቀጠል አይፈቀድም ነው የሚለው ፈኢንፋኡ እነዚህ የማሉ ወንዶች ታዲያ በዚህ በአራት ወር አርማቸው ላይ እያሉ በመሐከል እንደገና ይበቃታል ካሁን በኋላ ልመለስ ብሎ ከተመለሱ ፈኢነላህ ገፉሩር ረሂም እንዲህ አይነቶቹ ተመላሾች በዚህ ቀደም ሲል ባሳለፈው ጊዜ በወንጀል አይጠይቀው ምረተ ሰፊና ሩሩ ነውና ይላል ለምን እሷ አንድ ነገር አጥፍታ አናደው ነው እንዲህ አይነት እርምጃ የወሰደው ዝም ብሎ አይደለም ሰው ምን ዝም ብሎ ሊዘጋ ይችላል ማለት ነው ስለዚህ እሷ ለርምት ብሎ የወሰደው እርምጃ እስከሆነ ድረስ በወንጀል አልጠፈበትም ቶሎ ከተመለሰ ግን ከሚገባው በላይ ታስተቃያትና ተጎዳት በወንጀል እሱም ደግሞ የሚጠየቅበት ሁኔታ ይመጣል ብሎ አዳላውን ነው የሚያሳየን ማለት ነው ወይን አዘሙ ጦላቅ አንዳንዶቹ ደግሞ እንደዚሁ በቃለ መሃል ላይ ጀምሩትና ከዛ በኋላ ጉዳዩ እየተራዘመ ሄዶ ፍቅራቸውም እየደበዘዘ ይመጣና በዛው ላይ ደግሞ ፍቺ ያስከትልበታል ማለት ነው መጀመሪያ ኢላ ያረጋል ተወሰነ ጊዜ ያው ከሷ መራቅ አለብኝ ብሎ ይምላል ማለት ነው ብሎ ታደረ በኋላ እንደገና እሷን እንደውም እንደማይፈልጋት ይወስንና በኢላ ነገ ዛሬ እመለስልኛል እያለ በተስፋ እየጠበቀች እያለ ተነጭራሹ ተፈተሻል የሚል ዜና ይነገራታል ማለት ነው ይሄ ደግሞ ችግር ነው እሷን ያው ይጎዳል ማለት ነው ስለዚህ ወይን አዘሙ ጦላቅ መጀመሪያውኑ ኢላኡን ለፍች መንደርደሪያ ከሆነ ያደረገው ጦላቅ ወስነው ከሆነ ወንዶች ይሄን ሲሉ ማለት ነው ፈኢነላሁ ሰሚዑን አሊም የሚሉትን ሰሚ የሚያስቡትን አዋቂ የሆነ ጌታ ነውና ለምን ታጉላላታለህ እንደማትፈልጋት ከወሰንክ መጀመሪያውኑ አስተናብታት ወይም ደግሞ እንደጀመርክም መፍታት አለብኝ የሚለው ሐሳብ ከመጣ በኢላ ይሄን ያህል ወር መቀጣት አለባት እንደገና ደግሞ ከዛ በኋላ ትፈታለች ማለት ድርብርብ ቅጣት ነው ማለት ነው እንደዚህ መሆን የለበትም ፍች ፈልገህ እንደሆነ ቀጥታውኑ አስተናብታትና ቁርጡን አሳውቃት ለምን እንደው ተንኮል አስበ እሷ ከነገ ዛሬ ይመለስልኛል ይያልክ እንታጉላላት ለማለት ነው ስለዚህ በሁለቱም በኩል መጎዳዳት እንዳይመጣ ነው አላህ Subhanahu Wa Ta'ala በመሰረቱ ሴቶች በሚያጠፉ ጊዜ ለዛ ለጥፋታቸው መስኪ ነው የተባለ እርምጃ መወሰዱ ለወደፊት ለትዳሩ ቀጣይነት ጥሩ ነው ርምት ነውና ማለት ነው ዝም ብለው የፈለገችውን እያደረገች የፈለገችውን እየተናገረች ዝም ታልቃት ራስ ላይ ትወጣለች ግን ማረሚያ እርምጃዎች ያስፈልጋሉ ማለት ነው እነዛ ማረሚያ እርምጃዎች ደግሞ መጠን ያለፉና እሷን ደግሞ የሚጎዱ መሆን የለባቸውም በመጠን እሷን የሚያስተካክሉ የሚመክሩ ከሆነ ተቀባይነት ይኖረዋል ከዛ አልፈ ከሄድክ ግን ችግር ይሆናል ማለት ነው አላህ ሰለላሁ ዐለይሂ ወሰለም ነብዩ ይራሊከ ረሱላህ እና ስለ ኢላ ማለት በባልና ሚስት መካከል ግጭት በሚፈጠርበት ጊዜ ወንድ ባሉን ለማስ ሚስትን ለማስተካከል የሚወስዳቸው ቃላቶች አሉ እሱም ሌላ የሚባለው አንዱ ነው ማለት ነው ሌላ ማለት ለተወሰነ ጊዜ ከሷ አልቀርብም ብሎ መማልና በራሱ ላይ ማቀመጣል ማለት ነው ለምን ያ የነበረው ስተቷን አውቃ እንድትመለስ ለማድረግ ያ ድረስ ለተወሰነ ጊዜ እስከ አራት ወር ድረስ ይፈቀድለታል ወንጀል የለበትም ግን ምክንያት መኖር አለበት ያለው ምክንያት ወትሮውንም አይፈቀድም ማለት ነው ፈኢንፋው ከተመለሱ فإن الله غفور رحيم ونعزم الطلاق ፍቺን ደግሞ ወስነው ከሆነ አሁንም ፍቹን በግልጽ ማሳወቅ አለበት እንጂ ማብላላት የለም فإن الله سميع عليم ለሚሉት ነገር ሰሚና የሚያስቡትን ነገር ጥልቀዋቂ የሆነ ጌታ ነው በማለት በተርሂብና በተርሂብ መልኩ አስጠነቀቀ ማለት ነው በዚህ መልክ የማለ ሰው እንግዲህ እስከ አራት ወር ድረስ የመመለስ እድል አለው አራት ወር ከሞላ በኋላ ምን ይሆናል ወደሚለው ስንመጣ አራት ወር ከሞላ በኋላ እሷ ታግሳ ዝም ብላ ይቀጥል የፈለገው ድረስ ብላ ዝም ታለችው ያው ሶብር አድርጋለች አልፈታትም በመሰረቱ ማለት ነው ግን እሷን ዘልሟታ ግን እሷ አራት ወር ከሞላ መክሰስ ትችላለች ማለት ነው ለሸሪዓ ፍርድ ቤት ባለቤቴ መብቴን ከልክሎኛል ጠይቁልኝ ብላ ትከሰዋለች ማለት ነው ቃዲ ይጠራዋል ይጠይቀዋል ለምንድን ነው እንዲያረከው ሲለው ኢላ አለብኝ ይላል አራት ወር ሞልቷል አዎ አራት ወር ከሞላ ከዛሬ እንዳታልፍ ዛሬውኑ ወይንም መመለስህን ወይ ማሰናበትህን ወስን አሁን ይለዋል ማለት ነው ቃዲ እና የሚመርጠውን ይወስናል ማለት ነው ፈልጎ ከሆነ ፈትቻታል ይላል እዛው ታ ደሞ መመለስ ከፈለገ ካሁን ጀምሬ ማቀቡን አስቻለሁ ይላል መብቷ ይከበራል እንጂ ካራክተር በኋላ ዝም ብሎ ልክ ሄዶ ሊሄድ አይችልም ማለት ነው ለዚህ ነው አላህ ገደብ ያደረገው ከዛ ካራክተር በፊት ብትከስ ስንት ጊዜ ነው የቆየሽ ይላታል ቃዲ ነው ሶስት ወር ነው ትላለች ሁለት ወር ነው ገና ነሽ ይላታል ሸርዑስ ካራክተር ይፈቅድለታል ስለዚህ ያ ገደብ ሳይደርስ መጠየቃችን ብሎ ይመልሳታል ማለት ነው ወጥቶ ከደረሰ ግን ወዳውኑ ውሳኔ ይሰጣታል ካራክተር ወር በላይ አይፈቀድም መሽሩዕ ነውና ወይ መልስ ወይንም ታረቁ ይላል ወይንም ፍታት ይለዋል ማለት ነው እና ከዛ በኋላ እንዲድል ራሱ ቃዲ ይወስናል ማለት ነው እንጂ ዝም ብሎ የፈለገውን ያህል ሊያጉላላት አይገባም ገደቡ አራት ወር ነው ቢበዛ ሲሆን ከዛ በፊት ነው ማፍረስ ያለበት ማለት ነው ወልሙጠለቃት የተረበስነ ቢአንፉሲህነ ሰላተተ ቁሩ ከዚህ ጋራ ስለ ፍች የተዘዋሪ ፍች ስለተነሳ ቀጥተኛው ፍች ደግሞ በሚመጣበት ጊዜ የሚከተሉትን ስርዓት ይገልጻል አያይዞ ማለት ነው ሴቶች በሆነ ባልሆነ ምክንያት ከባሎቻቸው ይጋጫሉ ያኔ መፈታት የሚባል ነገር ይፈጠራል ማለት ነው የተፈቱ ሴቶች ከተፈቱ በኋላ ምንድነው የሚጠብቃቸው የሚለውን እጃ የሚባለውን ነገር ሊያነሳ ነው ማለት ነው ከባሎቻቸው የተነጠሉ ሴቶች የተረበሱ ነቢያ አንፉሲህን በራሳቸው ፍቃድ ማንም ባይቆጣጠራቸውም እንኳን መጠባበቅ ይኖርባቸዋል 30 ተቁሮ 30 ሰዓት ሀር ሶስት ጡር እስከሚያልፍ ድረስ ይላል ማለት ነው ማለት ከባሏ የተፈታች ሴት ከተፈታችበት ዕለት ጀምራ በጡር ጊዜ ነው መፈታት ያለባት በሸራው መሰረት ጧራ ሆና ግንኙነት ሳይፈጸም በፊት ነው የሚፈታው ይሄን ሁላችሁ ልታውቁ ይገባል ፍጭ ሰዎች ሲጋጩ ዝም ብሎ በማንኛውም ሁኔታ ቢሆን ፈትሻለ ይላል ይሄ የሰይጣን ስራ ነው እና شرعي የሆነው ፍች አንደኛ ቋራ በሆነችበት ጊዜ ነው حيض በሌለባት ጊዜ ማለት ነው እንደገ حيض ጠርታ ሳትገናኛት በፊት መሆን አለበት ከተገናኘም በዛ ወቅት አይፈቀድም ወይም በደም ላይ እያለ ከፈታት ወንጀል ነው ማለት ነው ከተገኘ ገኛት በኋላም ከፈታት ወንጀል ነው ውሳ ጧሃራ ሆና ተታጥባ ዝግጁ በሆነችበት ጊዜ በዛ ሰዓት ተመጀናኘት በፊት ነው መፍታት ያለበት ጦላጥን ስንይ የሚባለው ከዛ ውጭ ያለው ግን ቢድዒ ነው ማለት ነው እና በዛ ወቅት ከተፈታች የመጀመሪያ ጦር ላይ ነው የተፈታችው ከዛ ቀጥሎ የሚመጣው ደም እና ጦር አንድ ተብሎ ይቆጠራል ማለት ነው የሚቀጥለው ደግሞ ሁለት የሚቀጥለው ሶስት ሶስት ደም አይታ ሶስተኛው በኋላ ታጥባ ካለቀ በኋላ እደዋ ያልቃል ማለት ነው በግንኙነት ላይ ከሆነ ተተደረገ በኋላ ከሆነ ግን ከዛ ቀጥሎ የሚመጣው ጦር አይቆጠርላትም ማለት ነው በደምም ላይ ከሆነ ያ የተፈታችበት አንድ ወር ያህል ዝም ብሎ ፋዲ ይሆናል ማለት ነው ቁጥር ውስጥ አይገባም ስለዚህ እንዳይረዝምባት ነው እሷ እንዳትጉላላ መደበኛ አላህ ያዘዛ ሰላተ ተቁሮ ነው ቁሮ ወደሚለው ስንመጣ ሁለት አይነት ትርጉም አለው አንደኛ ቁሮ ማለት ሀይድ ማለት ነው ለሀይድ ስን ሆኖ ይመጣል 30 አቅራ ማለት 30 ሂያብ እና ሶስት የወር አበባዎች እስከሚያልፉ ድረስ መጠበቅ አለባት ይላል ሁለተኛ ደግሞ ቁሩ ማለት አጥሃር በተቃራኒው ማለት ነው 30 አጥሃር ተብሎ ተፈስሯል ማለት ነው እና በሉጋም እንደዚሁ ይመጣል ሁለቱንም ያካትታል ማለት ነው ለጦርም ቁር ይባላል ለሀይድም ቁር ይባላል ማለት ነው ስለዚህ ሶስት ደም ጨርሳ ሶስት ትጥበት የመጨረሻውን ትጥበት ከታጠበች በኋላ ነው እዳዋ አለቀ ሊባል የሚችለው ማለት ነው ይህ በራሷ ፍቃድ ማድረግ አለባት ማለት በተሰብ ወይም ባል ወይም ማንኛውም ወገን ባይቆጣጠራት እንኳ የአላህ ትእዛዝ ነውና የጌታ ትእዛዝ መሆኑን አውቃ የሷ ደም ይቋረጥ ይቀጥል የሚያቀለም ሰነት የምታውቀው ግን ማንም አያቅብኝም ብላ ምን ብላ ደም ያለባት የለብኝም ብላ በደም ላይ መፈታት የለባትም ወይም ደግሞ ሶስቱ ሳይሞላ በሁለት ደም ጨርሻለሁ ምትል ትችላለች ማለት ነው አላህን ካልፈራች ግን ያንፉስህና ሐላፊነቱን ለራሷ ሰጥቻታለሁ ማንኛውም ሰው ሶስት ደም ሳትጨርስ በእንደ ብትሰናበት ወንጀሉን ተጠያቂው የራሷ ነው ማለት ነው ስለዚህ በተሰብ መተባበር በኸይር ላይ ጥሩ ነው መከታተል ግን በተሰቦቿ ባያውቁና ባይቆጣጠሩም ባሏን ባያቀው ስለቱን ምናልባት ላያቀው ይችላል ገና ሁለት ወር ተኩል እንደሆነ ጨርሻለሁ ትላለች ሌላ ምናልባት ጮኛ ተሰምቷት ከሆነ ያንደ ያመልጣት ማለት ነው አንዳንድ ጊዜ ደግሞ ለመፈታት እደዋ እንዳልቅ አትፈልግም ተስፋላት ይመልሰኛል እንዴ እደዋ አልቆያለ ገና ነው ልትልም ትችላለች ማለት ነው ሁለቱም የሷ ኃላፊነት ነው በራሳቸው ኃላፊነት ሴቶች በምትፈቱ ጊዜ ሶስት ጦር ወይም ሶስት ደም መጨረሳቸውን ማረጋገጥ አለባቸው ማለት ነው ሶስት ደም ተጨረሱ በኋላ ያው የመጨረሻው ትጥበት አለቀ እጃዋ አልቋል ከዛ በኋላ እጃ ቀደም መስጠት አይወጅበትም ባዕድ ሆናለችና ማለት ነው እሷም ደግሞ ያፈለገችውን ማግባት ይችላል ነፃ ሆናለችና ማለት ነው ከዛ በፊት ወይም ከዛ በኋላ ተንኮል ብትሰራጅን ተጠያቂው እሷ ናት እሷ እንግዲህ ስትቸኩል ታጨሩ ጨረስኩ ትላለች ማለት ነው እንደገና ደግሞ እሱ ጋር የመመለስ ተስፋ ያላት ከሆነ ጨርሳም ገና ነው ትለዋለች ወይም ልትቀጣው የእጃ ቀለቡ እየተራዘመ እንዲሄድ ስታራቶር የኔ ደም እየቆየ ነው የሚመጣው አልመጣልኝም እያለ ዝም ብላ ነፈቀዋን ልትጠይቅ ትችላለች ማለት ነው ያም ማድረግ እንደሌለባት ቢያንፉስ ይሄና በራሳቸው ኃላፊነት ይህንን በሚገባ ጠንቅቀው መወጣት አለባቸው ይላል ማለት ነው ወላ ይህሉ ለሁን ለተፈቱ ሴቶች አይፈቀድም አየክቱምና ሊደብቁ ማ خلق الله في ارحامهن በማህፀናቸው ውስጥ የፈጠረውን አላህ የፈጠረውን ነገር ማለት ነው እንግዲህ በሚፈቱ ጊዜ በማህፀናቸው ውስጥ ወይም ጽንስ ይኖራል ጽንስ ያለባት ሰውየው ስለተፈት ስለፈታት እሷ እንደሌለባት ሆና ጽንሱን በሆነ ነገር አወርደዋለሁ ትልና ተንኮል ታቀድና በቃ ተፈትቻለሁ እጃዬም ማልቋል ትላለች ማለት ነው ትደብቀዋለች እንደጠነሰች ቢያት ኑሮ ሰውየው ሊመልሳት ይችል ነበረ ማለት ነው በተለይ ልጅ የሚፈልጉ ሰዎች ልጅ ተረግዞልሃል ማለትን ሲሰማ እንደገና ሀሳቡን ይቀይራል ማለት ነው አንዳንዶቹ ግን ተንኮለኛ ሴቶች አጠንተው እያሉ እያወቁ ተፈታኝና ማይዘይ ከሆነ እሱ ልጅ ትልና ነፃ ነኝ እደየን ጨረስኩ ትላለች ማለት ነው ይሄ የራሷ መስኡልያ ነው ወይም ደግሞ የአርሃም የሚለው ደሙ ሊሆን ይችላል ማለት ነው በደም እንግዲህ ደሙ ቶልቶሎ ሊመጣም ይችላል አዝጋሚም ሊሆንም ይችላል ብቻ ያለውን ሁኔታ ነው በግልጽ ማስቀመጥ ያለባቸው እና ደሙ አይታ እንዳላየች ደሙ ሳታይ እንዳየች ሆና በማህፀኗ ያለው ጉዳይ እሷናትና የምታቀው ያ ነገር እርግዝና የሚሆን ደም መደበቅ የለባትም ያለውን ተጨባጭ ሁኔታ ትግለጽ ማለት ነው እንኩነ ዩእሚነ ቢላሂ ወለውሚል አኺር እና እነዚህ የተፈቱ ሴቶች በአላህና በመጨረሻ ቀን እውነት የሚያምኑ ከሆነ ማድረግ ያለባቸው ኃላፊነታቸውን መወጣት ነው በዚህ ነገር ለምን እሷ ማርገዟን አለማርገዟን ደማየቷን አለማየቷን ማንም ሰው ሊያውቅ አይችልም እሷ ናት የምትወስነው በዚህ ጉዳይ ሴቶች ከወንድ የበለጠ የሻሃዳ ቅዋ አላቸው ማለት ነው ወንዶች ሁለት ወንድ ነው ለምስክርነት በቂ የሚሆነው ሴት ከሆነ ግን በአንድ ወንድ ፈንታ ሁለት ሴት መሆን አለበት ይላል እዚህ ላይ ግን በአክሱ የሴት የራሳቸው ሹቁን ከሆነ የራሳቸው ጉዳይ ከሆነ በራሳቸው ጉዳይ ማንም ሰው ባይመሰክርባቸው እነሱ ራሳቸው የሰጡት ምስክርነት በቂ ነው የተሳሳተ መረጃን ብትሰጥ በወንጀሉ ተጠያቂ ትሆናለች እንጂ እዳይ ይጨርሻለሁ ካለች አንዲት ሴት ሌላው ሰው ጣልቃ ገብቶ መቼ ይጨርሽው ከጥሩ ጊዜ ነው ብሎ ሊከራከር አይችልም ለምን ማረጋገጫ እንጣ ቢባል አይችልምና ማለት ነው አልጨረስኩም ካለችም እንደፈረደበት ይደከለብ መስፈር ነው ያለበት ማለት ነው አልጨረሰም ካለችም እሷ መጨረስ አለመጨረሷን ስለሷ ጉዳይ ማን ያውቃል እሷ ግን ቀዊ የሆነ በሸሃዳ ማለት ነው ወንዶች በራሳቸው ጉዳይ ሁልጊዜ ጉዳያቸው ግልጽ ነው በራሱ ጉዳይ ምንም ምስክር ሳይኖረው እሱ ራሱ በሰጠው መግለጫ ማንም ሰው አያምነውም መረጃ ነው የሚባለው ሴቶች ግን ይሄ ውስጣዊ የምስጥራዊ ጉዳይ ስለሆነ ለነሱ ሰጣቸው ስልጣኑን አላህ Subhanahu Wa Ta'ala ግን ሙራቂቡን የነኛል እና ያልሆነ መረጃ ብትሰጪ ግን ተጠንቀቂ በማለት አስጠንቀቂያ በመስጠት ብቻ በእሷ ምስክርነት እንደምወሰን ገለጸ ማለት ነው እንኩነ ዩሚነ ቢላሂ ወለሚል አኺር ግን ነገሩ በጣም አስጊ ስለሆነ እነሱ እንዳስቡበትና ክብደት እንዲሰጡት በአላህና በመጨረሻ ቀን የምታምኑ ከሆነ በማህፀናችሁ ያለውን ጉዳይ ደምም ሆነ ጽንስ መደበቅ የለባችሁም ይህንን ደብቃችሁ ብትገኙ በእኔ ዘንዳ ከእምነት ትሰናበታላችሁ አላህ Subhanahu Wa Ta'ala ና ይሄን ነገር ማንም አያጥብኝም ብለሽ በውስጥሽ ያለውን ነገር የውሸት መረጃ ብትሰጪ ከኢማን እንደምትወጪ ነው በአላህ እና በመጨረሻ ቀን የምታምን ከሆነች ይሄን ማድረግ የለባትም ይላል ሰዋቂ አምር ማን በተጨባጭ እንግዲህ ሰው ይሄን ስላደረገች ሙእሚን አይደለችም ብሎ መወሰን አይችልም ሰው እሷ ብቻ ናት የምታውቀውና ማን ነው አላህ ዘንድ ግን ኢማኗን ታጣለች ይሄን ካደረገች ማለት ነው ወበለቱና አሐቁ ቢረድህነ في ذلك ባሎቻቸው ደግሞ በዛ በተወሰነው ጊዜ ገደብ ላይ በመመለስ አግባብ አላቸው ይላል ሴቶች ብዙ ጊዜ ሲፈቱ ይበሳጩና ቂም ይዘው እዳዋ ሳያልቅ አልቋል ብላ መረጃ ትሰጣለች ወይ ጽንስ ያለባት ነፃ ነኝ ብላ መረጃ ትሰጣለች ማለት ነው ለምንድነው ባሏ እንዳይመልሳት ከመናደዷ የተነሳ ከሱ መገላገል አለብኝ የሚል አቋም ትይዝና ያልሆነ መረጃ ትሰጣለች ማለት ነው እንዳይመልስ ተርተሽ አይደል አላህ ወበወለቱና አሐቁ ቢረዲህነ ቢዳሊክ የቀደም የቀዳሚ ባሮቻቸው እነዚህ ሴቶች ለመታረቅ ከፈለጉ ከአዲሱ ጨኛ የበለጠ ቅድሚያ ያላቸው ለነዚህ ለወትሮ ወንዶች ማለት ነው ባልሽ እንዳይታረቅሽ ወይም እንዳይመልስሽ ብለሽ ከሆነ እዳው ሳያል አለቀ የምትይው ይሄ አግባብ አይደለም ወደፊት ከሚመጣው አዲሱ ጮኛሽ ልቁንስ ይሄ የለመደው ደንበኛሽ እንዲያ መብት አለው እሱ የመመለስ እድል አለውና የመመለስ እድሉን ልታጨናጉ ልታደናቅፊ አይገባሽም አለማ ነው ሰዎች ብዙ ጊዜ በተስፋ ነው የሚኖሩት ሁሉ ጊዜ ሌላ ነገር አዲስ ነገር የተሻለ ሆኖ ይመጣል ብለው ነው የሚጠብቁት ብዙ ጊዜ ደግሞ የባሰ ነው የሚመጣው የተሻለ ሲጠበቅ የባሰ ነው የሚመጣው አይደለም ያለ የለመድሽው ይሻላል ነው የሚለው አላህ ያቃለው ምክንያቱም አዲስ ነገር በተለይ ተፈታለች የተባለ ሴት ክብር የላትም ክብሯ ይቀነሳል አዲስ የሚመጣው ባል የበለጠ የሚያንከለክል ሊሆን ይችላል ማለት ነው ስለዚህ ይሄው ሰውዬ ጋር ብትቻቻይ ይሻላል ከሱ ገላገላለሁ ስትይ ተዳጥ ወደ ማጡ እንዳትወርቂ ተጠንቀቂ ይላል ማለት ነው ወበለቱን ማለት ወአዝዋጁሁን القدامى የመጀመሪያ ባሎቻቸው አሐቁ ቢረድህነ በዚህ እዳዋ ገና ነው ተተባለ እንግዳውስ ራጃቱ ብያታለሁ ብሎ የመመለስ መብት አለው ለምን የመመለስ መብቱን ታጠፊበታለሽ ብሎ ይመክራል ማለት ነው እና ذلك ማለት ذلك الوقت المحدد በዛ በሶስት በሶስት ደም መካከል ባለው ጊዜ የመመለስ መብት አለውና ያንን እድሉን አታጥፉበት ብሎ ሴቶችን ይመክራል ማለት ነው إن أرادوا إصلاحا ግን ወንዶች ደግሞ የመመለስ መብት አላቸው ስል እውነት ችግሩን አስወግደው ለመስማማት ወስነው ከሆነ ነው ይላል ሁሉንም ጃንብ ይጠብቃል ማለት ነው አንዱ በሌላው ላይ ጫና እንዲያደርግና መብቱን እንዲረግጥ አይፈልግም ማለት ነው እና ወንዶች የወትሮ ባሎች የመመለስ መብት አላቸው ማለት በቅልቦና ግጭቱን አስወግጄ በሰላም ባለቤቴን ይይዛለሁ የሚል ቅን አስተሳሰብ ካላቸው የመመለስ መብት ይሰጣቸዋል ማለት ነው እስላ ታልፉስታ አንዳንዱም በበቂም በቀል ሊያውላላት ዝም ብሎ ፈታው ይችላል እደዋል ሲቃረብ መለስኩ ይችላል አሁንም ይፈታታ እንዲሁ እያለ ሊጫወትባት የሚፈልግ አለ ያና ስለ ከሆነ ደግሞ አንተ ወየውልህ ይላል አላህ Subhanahu Wa Ta'ala ልትጋት ፈልገ ለመስማማት ፈልገ ከሆነ ነው መብት አለህ የምለው እሷን ለመበቀልና ለመበደል ከሆነ ግን ይሄ በልብስ ካለ ድረስ ሰዎች አያውቁብህም እኔ ግን አውቃለሁኝ ለዚህ ለቂም መወጣት ብለህ አድርገው ከሆነ ሐላል አይሆንልህም መመለሱ ወየውልህ ብሎ እሱን ደግሞ ያስጠነቅቃል ማለት ነው ወለሁነ ለሴቶች ደግሞ በአጠቃላዩ ሚትሩ ለዲ አለይህን በእነሱ ላይ ያለው ግዴታ አይነት መብት አላቸው ይላል እንግዲህ ባልና ሚስት መካከል ግዴታና መብት የሚባሉ ነገሮች ይለዋወጣሉ አንዱ በአንዱ ላይ ብቻ ግዴታውን ጭኖ በአጠፋው እሱ ነፃ የሚሆንበት ምክንያት የለም ማለት ነው ካልናሚስ ሚስት እሷ የባሏ ሀቅ ግዴታ አለባት አንተም ደግሞ የሚስት ግዴታ አለብህ ማለት ነው በባልነት ማድረግ የሚገባህን ነገር ሁሉ ትጠየቃለህ እሷም በሚስትነቷ የሚገባትን ነገር ሁሉ ትጠየቃለች ማለት ነው አንዳንድ ሰው ግን መብቱን ብቻ ነው የሚያውቀው በሚስቱ ላይ ያለውን ነገር ብቻ ነው እንትን የሚለው እሷ እንዲማረግ አለባት እንዲማረግ አለባት እንዲማረግ አለባት ባጠፋው ግን አንተ ምን አረክላት ከተባለ ምንም ይህ አይነት ነገር አይወድም ነው የሚለው አላህ Subhanahu Wa Ta'ala ወለሁን ማለት من الحقوق ለሴቶች ሐቅ አላቸው ሚስሉ الذي عليهن በእነሱ ላይ ያለባቸው ግዴታ አንጻር በግዴታቸው መጠን በአጠፋው ደግሞ መብት አላቸው ለሴቶች እያለ ነው አላህ Subhanahu Wa Ta'ala አንዳንዱ ግን የራሱን መብት ማስከበር ብቻ እንጂ በሱ ላይ መብት እንደሌላቸው አድርጎ ይወስዳል ሴቶችም ሴት ብቻ አገልጋይ ናት ዝም ብላ እንደ ሸጋላ ይቆጥራታል ማለት ነው ሁሉ ማድረግ አለብሽ ማድረግ አለብሽ ነው የምትባለው ለሷ ግን የሚደረግላት ነገር የለም ይሄ ከሆነ በአንድ እጅ ማጨብጨብ ነው ግዴታና መብት መለዋወጥ አለበት እሷ ላይ አንድ ግዴታ ካለ በአንፃሩ አንተም ላይ ግዴታ አለ ማለት ነው እሷ ላይ አንተ መብት ካለ እሷ መብት አላት ባንተ እና እየተ የቅብብሎች ነው ማድረግ ያለበት አንድ እሷ ግዴታዋን ስትወጣ አንተም ባጠፋው መወጣት አለብህ ለሷ እንደ ኸይር ነገር ስታረግ እሷም ደግሞ ላንተ ኸይር ማድረግ አለብህ እንጂ ሁልጊዜ አንቺ አገልጋይ ነሽ ከኔ ምንም የምትጠብቂው ነገር የለም የሚባል አካሄድ ተቀባይነት የለውም ማለት ነው በተለይም በአሁኑ ጊዜ በዛ ሀገር የኛ ዜጎች የሚሰሩት ግፍ በጣም አስቀያሚ ነው እና ሴቶች ይሰራሉ ብዙ ጊዜ ሰራተኞች ናቸው መጀመሪያውኑ ለማግባት ፍላጎት የሌላቸውን ገንዘባቸውን ለመዝረፍ ብለው የሚያገቡ ሰዎች አሉ እና እሷ አረበት እየፈጋች መከራዋን እያየች የምታመጣውን ሳንቲም ቤቱ ቁጭ ብሎ ዝም ብሎ እሷን እንደላም እንደ ገቢ ምንጭ እናደርጋለን ማለት ነው ያው መፈታሽ ያለው እያለ እያስፈራራ ልክ ደግሞ እዛን ስታመጣ ወደ ሙጭልቅ አርጎ ይወስዳል እሱ እንደፈለገ ይኖራል እሷ ግን ሁሉ ጊዜ ያው ገረር ናት ማለት ነው ወይ ሌላ ትኖረዋለች መደጎሚያ ናት ሳይ ቤት ምታይዎች ታመጣለት ይደረጋል ይሄ حرام ያ اخي እንደዚህ ሊሆን ይችላል ስለዚህ መከባበር ያስፈልጋል ማለት ነው እሷም ትስራ ካላችሁ ያው ሸርዑን ጠብቃ ሸርዑ በሚፈቅደው መልክ መስራት ይቻላል ማለት ነው ግን የሰራችው ነገር የላባ ውጤት ነው ገንዘቧ ነው ያለ ፍቃዷ የምትቀማበት ምክንያት የለም ማለት ነው አንተ እንደተራ ከፈለክ ባለትዳር ነሽ ቁጭ ላይ ቤትሽ ምለስ አንተ ኃላፊነትን ተሸክማ ማስተዳደር ግዴታ ነው ካልቻልክ ግን አንተ በተቃራኒው ቤት ቁጭ ብለህ እሷ እንደገና የማረረች የምታመጣውን የምትቀማበት ምክንያት የለም ማለት ነው እና ግዴታና መብት ተመዛዝሞ ነው የሚሄደው እንጂ አንዱ ጌታ አንዱ ባሪያ የሚሆንበት ምክንያት የለም ነው የሚለው አላህ Subhanahu Wa Ta'ala ኢን አራዱ ኢስላሃ ስለዚህ ለመስማማትና ለመታረቅ ፈልገው ከሆነ ወንዶች የመመለስ መብት አላቸው ለመበደልና ለመበቀል ከሆነ ደግሞ አይፈቀድልህም እኔ ወጣጠራለሁ እያለ ነው ወለሁነ ለሴቶች من الحقوق ማለት ነው مثل الذي عليهن من الواجبات በእነሱ ላይ ያለው የግዴታ በግዴታ መጠን ለነሱም ደግሞ ከባሎቻቸው መብት አላቸው እሷ ግዴታዋን ስትወጣ አንተም ደግሞ በበኩል ግዴታን መወጣት እሷ መብቷን ስትጠይቅ አንተም በአንጻሩ መብት መጠየቅ እንጂ አንዱ ጌታ ሆኖ ሌላውን ሁልጊዜ መግዛት አይለበትም ይላል بالمعروف ይሄንንም ስል ደግሞ በደንቡ መሰረት ይላል ማለት በአካባቢው ወባሃሉ በልማዱ ሴት ማድረግ አለባት የሚባለው ነገር ይታወቃል ወንድም ማድረግ አለበት ለሚስቱ የሚባለው ነገር ይታወቃል እንዳገሩ እንደ ቦታው እንደ ሁኔታው ይለያያሉ ህቁቆች ማለት ነው በዛ መሰረት የገር የገጠር ሰው የሚኖርበት የኑሮ ደረጃ የተለያየ ነው የሚጠየቀው የተወሰነ ነገር ነው በከተማ ደረጃ የተለያየ ነው ሀገር ወደ ሀገር ይለያያል ግዴታና መብት የሚባለው ነገር ባለው አካባቢው ሁኔታ ግን ማድረግ ያለብህን ነገር ለባለቤት ማድረግ አለብህ የራስ ማድረግ ያለብህን ግዴታን ታደረክ በኋላ በአጠፋው ደግሞ እሷ አንተ ማድረግ ያለባትን መጠየቅ አለብህ እንጂ አንተ ሁልጊዜ አስገባሪ አለቃ መሆን የለብህም ነው የሚለው አላህ Subhanahu Wa Ta'ala ወልሪጃሊ عليهن ደረጃ ስለዚህ ግዴታና መብት ቅብብሎሽ ናቸው ከሚባል በሌላ አጠቃላይ መመሪያ ሲሆን ለወንዶች ግን የሻል ያለ ማዕረግ አላቸው ይላል ወንዶች በተወሰነ ነጥብ ቅድሚያ ሊሰጣቸው የሚችልበት ሁኔታ አለ እሱም ምንድነው አርጃሉ ቀዋሙ ነው ያለው በሌላው ቦታ ማለት ነው የማስተዳደር መብት ለወንዶች ይሰጣቸዋል ይሄ ብቻ ነው ወንዶች የሚኖራቸው እንጂ በዝርዝር ሲታይ ግን ሁቁቆች ተመሳሳይ ናቸው ሴት አንድ ሀቅ ካላት በአንጻሩ ወንድም ሀቅ አለው አንድ ግዴታ ካለባት በአንጻሩ እሱም ግዴታ አለበት ሄዶ ሄዶ ግን እኩል ናቸው አቻ ናቸው ከተባለ ደግሞ አለቃ ተጠፋ ቤት ውስጥ ሰውዶ ይመጣል ማለት ነው ማን ተማናንሶ የሚለው ተመጣ ደግሞ ችግር ነው ስለዚህ ኢማራው ለማን ይሁን ስልጣኑስ ከሚባል ጊዜ ወሊርጃል አለይን ደረጃ የማስተዳደር ኃላፊነቱ ለወንዶች ሰጥቻለሁ አለ አላህ Subhanahu Wa Ta'ala ይህም ዝም ብሎ አይደለም ባጋጣሚ ማለት ነው ለነሱ የሰጠበት ምክንያት አለው እና በአለቃነት እንግዲህ አንድ ጀምሮ ሰዎች አንድ ቦታ ላይ በሚገናኙ ጊዜ ሁለቱም ሶስትም ከሆነ አለቃ ያስፈልገዋል ያንን ቤት የሚመራ ሰው ያስፈልገዋል ሁሉም እኩል ከሆነ ችግር ነው ማለት ነው መቻቻል ይጠፋል በሁሉ ነገር መጋጨት ነው የሚመጣው ማለት ነው አሚርና መእሙሩ ከታወቀ ግን አሚር በአሚርነቱ መመሪያ ይሰጣል ማእሙር ደግሞ ትእዛዙን ይፈጽማል ተከባብረው ይኖራሉ ማለት ነው ከዛ አኳያ ወንዶች የማስተዳደር ብቻ ስልጣን አላቸው ሁሉን ነገር የመበዝበዝ መብት ግን የለውም ማለት ነው የማስተዳደር ስልጣን ሙሳፊር እንኳን መንገድ በሚወጡ ጊዜ ሶስት ሰዎች አብረው ከተጓዙ አንዱ አሚር ይሁን ይላል ለምን ለሱህና ሱፈውዱ አላሰራተ ለሁም ወላ ሰራተ ኢዳጆሃለሁ ሙሳዱ ይላል ሰዎች አለቃ ከሌላቸው ኑሯቸው የተሳካ ሊሆን አይችልም እንደገና ደግሞ አለቃ የሚያደርጉት የተሻለው መሆን ሲገባው ያልሆነውን ታረጉት ደግሞ የባሰ ችግር ውስጥ ነው የሚገቡት ይላል ማለት ነው ስለዚህ አለቃ በማንኛውም ቦታ ያስፈልጋል ምክንያቱም ተንዚል ኡሙር ፍርአት ለማስያዝ ነውና ማለት ነው ሌላውን ለመቅጣት ለማዋረድ ሳይሆን ስርዓት እንዲከበር አለቃ ያስፈልጋል በቤትም ውስጥ እንደገና የቤተሰብ አለቃ ስለሚያስፈልግ ባልና ሚስት የሚባሉ ሁለት ተቃራኒ ጾታዎች ተጣምረዋል አሁን ማን አሚር ይሁን ከተባለ በድምጽ ብቻም ከሆነ እኩል ናቸው ማለት ነው ይሻላል ለሷ ታወጣለህ እሱም ስለዚህ ማን ነው አሚር አላህ ወሰነ ማለት ነው አይዚ ላይ እንኳን ወንድ ይሻላል አለ ይሄን ያለበትን ደግሞ ምክንያታዊ ነው ማለት ነው ትዳር ሲመሰረት የዛሬውን ያድርገውና የዚህ ሀገር ተገልብጧል ግን ጸዲይ የሆነው ትዳር ወንድ መጀመሪያ ትዳር ለመመሰረት ህዳውን አይቶ ነው እዛ ደረጃ የሚደርሰው ቤት ማዘጋጀት አለበት ለሷ አልባሳት ጌጣጌጥ ለበተሰቦቿ ሀዲያ ምኑ የምታውቁት ነገር ነው ያን ሁሉ ነገር እንግዲህ ደሙን አንጠፍጥፎ ተበድሮ ወጥቶ ወርዶ አፋር መከራውን በልቶ ነው ትዳር የሚባል ደረጃ ላይ የሚደርሰው ማለት ነው ብዙ ዋጋ ይከፍልበታል እሷ ግን ራሷን አዘጋጅታ በቃ እሱ በሰጣት ነገር ተሽቆጥቁጣ አጊጣ መምጣት ብቻ ነው ያለባት የምትከፍለው ነገር አለ ዋጋ አላወጣችበትም ማለት ነው እሷ ተፈላጊ ናት ስለዚህ እሺ እንድትለው ብቻ የተጠየቀውን ሁሉ ነገር እሺ እሺ እሺ ያለ ታጥሙ በላይ እዳ በዳ ሆኖ ነው የሚያመጣት ማለት ነው ከዛው ካመጣት በኋላ ይህንን ትዳር ማን ነው የሚያስብለት እንዳይፈር ሰናዱሱ እሱ ነው ማን ዋጋ ከፍሎበታልና ማለት ነው አሚርነቱ የሱ መሆን ያለበት ወይሃ አንተቁ ምን አምዋሊህም ይላል ዛያ ዘማኑ ብዙ ገንዘብ አውጥቷል ዋጋ የከፈለበትን ነገር እንደቀላል አየውም ሊበላሽበት አይፈልግም በጥንቃቄ ይዘዋል ማለት ነው እሷ ግን በነፃ ነው ያገኘችው ዲሉን ለው ብዙ አዲያ ተሰጥቷት ብዙ ጌጥ ይዘዋል ባስ ታፋለች የቆነ ይሄ ሰውዬ ብለቀው እንደውም የባሰ እድል ብላ ነው የምትፈክረው ማለት ነው ስለዚህ ትዳሩ ለመፍረስ ምንም ጉዳይ አይደለም አትፈራም ማለት ነው አንተ ብትወጣ የበለጠ ባለጸጋ ደግሞ አገባለሁ እና የበለጠ አገኛለሁ ብላ ስለምታቀድ ትዳሩን ለማፍረስ ወደ ኋላ አትልም ስልጣን ለሷ ቢሰጣት አንድ ቀን ትንሽ ቀረ ሲላት በቃ ማሰላማ ብላ ልትሄድ ትችላለች ማለት ነው ይህንን ስለሚያውቅ አላህ Subhanahu Wa Ta'ala በወንድ እጅ ያደረገው ማለት ነው ለምን ብዙ ዋጋ የከፈለበትን ነገር በቀላሉ ቢጋጭ እንኳን መልሶ መላልሶ እንዳስብበት ያደርገዋል ደግሞ ደግሞ ወደ ዳር የመመለስ እድሉ በጣም የመነመነ ነው የሚሆነው ያለ የሌለውን ሁሉ አሁን ጨብጭቦ ባዶ እጁን ቀርቷል ወይም እንዳለበት እንደገና የከፈረሰ ደግሞ ሁለተኛው መቼ ነው የሚሳካው ማለት ስለሚያስብ ቢበድ ብትበድል እንኳን ጥር ቢለውና ቢቸገር እንኳን እንደለም ይሁን ለባሰ ችግር ከሚመጣብኝልና ፍቹን በጥንቃቄ ይዘዋል ማለት ነው እሷ ከሆነች ግን መጃንን ስላገኘችው አሁን ፈትቻለሁ ብላ ትሄዳለች ችግሩ የባሰ ይሆናል ለዚህ ሲል ብቻ ነው አላህ Subhanahu Wa Ta'ala ስልጣንን ለወንድ የሰጠው ማለት ነው እንደገና በተፈጥሮ ታቃላችሁ ባመዛኝ ወንድ የማስተዋል አቅም አለው ሴቶች ደግሞ የግልፍተኝነት የምናደድ ጸባይ ያቸንፋቸዋል ማለት ነው በተናደዱ ጊዜ ሁሉ ነገር አያስተውሉም ወደውኑ እርምጃ መውሰድ ይቸኩላሉ ወንዶች ግን ረጃ ብሎ የማስተባር ያላቸው ባመዛኝ ማለት ነው አንዳንድ ጊዜ ግን በተገላቢጦሽ ወንዶች እንደዚህ ሴቶች እንደ የሚያስቡበትን ጉዳይ ያጋጥማል ማለት ነው እና ወቅቱ ቶልቶሎ እየደረሰ አስቸገረ ዛሬ እሺ እና አሁን በሚቀጥለው እንመለስበታለን ቀጥለው ነው ሰለላሁ ዐለይሂ ወሰለም አለ ነብይ ሰለላሁ ዐለይሂ ወሰለም አለ ረሱላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala በባልና ሚስት መካከል ግጭት በሚፈጠርበት ጊዜ እንዴት መቻቻልና መከባበር እንዳለባቸው በአጠቃላይ እየገለጸ ነው ያለው በተለይም በፍች ዙሪያ ለወንዶች በሴቶች ላይ አንድ ነጥብ ተጨማሪ ማዕረግ አላቸው እሱ ምንድነው የማስተዳደር ስልጣን ለነሱ ተሰጥቷቸዋል በችሎታ የተሻሉ ናቸውና ባመዛኝ ማለት ነው والله عزيز حكيم ለማንኛውም አላህ Subhanahu Wa Ta'ala ሁሉን አሸናፊ ነው አንተ ደግሞ በተሰጠ ስልጣን ብትባልግ ጎየውል ማለት ነው አንዳንዱ ደግሞ ስልጣን አለ ከተባለ ያችን ትንሿን ስልጣን አስፍቶ ሌሎችን መርገጫ ያደርጋታል ማለት ነው ለዛ አንተ ደግሞ ስልጣን ውስን መሆኑ ነው አንተ በላይ አላህ አልዓዚዝ አለብህ እሷን ያላግባብት ብትበድላት አሸናፊ ጌታ ደግሞ አንተን ይበቀልሃል ማለት ነው ሐኪሙን እንደገና ደግሞ ስልጣንን ለምን ነው ለሴት ሳይሆን ለወንድ የሰጠው ብትሉ ጥበበኛ ነው ምን ለማን እንደሚገባው አውቃለሁኝና ከሴቷ ወንዱ ይሻላል በዚህ ጉዳይ ብዬ ወስኛለሁኝ እሱ ግን የተሰጠውን ድል በአግባቡ መጠቀም ትቶ በበላይነት ተሰምቶት እኔ ነኝ አለቃው የፈለኩትን ባረግ ማንም አይጠይቀኝ እንዳይል አዚዝ የሆነው ጌታ ከላይ እንደሚቆጣጠረው ይወቅና በአግባቡ ስልጣኑን ይጠቀም ማለት ነው አጠላቁ መረታን እና አሁንም በማያያዝ በፍች ዙሪያ ጦላቅ አረጃዒ ማለት ነው አጠላቁ الذي يعقبه الرجعه እንደማለት ነው ከተፋቱ ከተለያዩ በኋላ መታረቅ የሚከተለው ፍች መረታን ሁለት ዙር ብቻ ነው በላቸው ይላል እና ሰዎች እንግዲህ ይጋጫሉ በሚጋጩ ጊዜ መፋታት የሚባል ነገር ይመጣል ያ መፈታት በሚመጣ ጊዜ በሆነ ባልሆነ ምክንያት ወደ ፍችሩ ጦ መሄድ አግባብ አይደለም አንደ አጥላቁ አብገዱል ሐላል ኢላላህ ኢላል ባህዲስ እና አላህ ሐላል ሆኖ ሲያበቃ የሚጠላው ነገር ካለ ጦላቅ ነው ይላል ምክንያቱም ጋብቻ በአድ የነበሩትን ሰዎች ያገናኛል ያዛምዳል ጦላቅ ግን የተዛመዱትን ሰዎች ይበታትናል በተለይ ልጆች ከተፈጠሩ በኋላ ከሆነ አደጋ ያስከትላል ማለት ነው ስለዚህ ጦላቅ ግን ሐራም ነው ቢባል ደሞ የባሰ ችግር ይመጣል ሰዎች የማይታቻሉ ሰዎች የማይባቡ ሰዎች አለውል በዚህ አብራችሁ ኑሩ ቢባል አንድ ቀን ታግስታቸው ይሟጠጥና አስተነጋዴ ሊደርሱ ይችላሉ ማለት ነው ስለዚህ እየተጠላ መቸስ የባሰ ነገር ከሚመጣ ግድ የለም ይሁን ተብሎ የሚመጣ ነገር ነው እንጂ ጦላቅ ተወዳጅ አይደለም ስለዚህ አላህ Subhanahu Wa Ta'ala ጦላቅ የመጨረሻ መስኪን ያደረገው ባልና ሚስቶች ከተጋጩ ግጫቸውን አስወግደው እንዲታረቁ ነው የሚፈልገው ማለት በተቻለ መጠን ራሳቸውም መጣር ያለባቸው ለርቅ ነው በተሰብም የአካባቢ ሁሉ ሰው አንድ ግጭት ተፈጠረ ያ ነገር እንዲወገር ነው ለምን አላህ የሚጠራው ነገር እንዳይከሰት ማለት ነው ታቅም በላይ ከሆነስ የባሰ ችግር ይመጣል ሰዎች የማይቻቻሉ ሰዎች አብራችሁ ኑሩ እየተባለ ጊዜ ቢታመቁ ትግስቱ የተሟጠጠ ሰው አንድ ቀን ሌላ እርምጃ ሊወስድ ይችላል ያንዳ ይሆን አማራጭ ሲጠፋ የመጨረሻው ፍች ይመጣል ማለት ነው አخر الدواء الكي እንደሚባለው ማለት ነው ተለያዩ መድኃኒቶች ተላክለው ቅጠላ ተጠቀማለ ለመጨረሻ መድኃኒት ግን መተኮስ ይሆናል ማለት አልተተኮሰ ይሄ ቁስል አይድንም ከተባለ ወደ ትኩስ ይሄዳል ማለት ነው አሁንም ጦላቅ የመጨረሻ ሀል ነው ማለት ነው ጦላቅ እንዳይመጣ የተለያዩ ጥረቶች መደረግ አለባቸው ጦላቅ ደግሞ የግድ መምጣት አለበት ከተባለ የዛ ጊዜ እየተጠላም የባሰ ከሚመጣ ተብሎ የሚደረግ ነገር ነው ማለት ነው ስለዚህ ጦላቅን አላህ Subhanahu Wa Ta'ala ሶስት አደረገ ማለት ነው ለምን አሁንም በአንድ ጊዜ እንዲበጠስ ስለማይፈልግ አላቃቸው ማለት ነው እንዳስቡበት ይለው መልሰው እንደገና እንዲያጤኑትና ይሄ ትዳር በሚፈርስ ጊዜ ምን ያስከትላል በኔስ ላይ ሴቷን በበኩሏ በወንዱም በበኩሉ ልጆች ካሉ በልጆች ላይ በበተሰብ ላይ ምንድነው እንድምታው የሚለውን አስበውበት እንዲፈጽሙ እድል ሰጣቸው ማን ነው ማስተሪያ ጊዜ አንድ ጊዜ ፈትቻለሁ ብላ ከቃል ከወጣች ግን አለቀ ከዛ በኋላ አስርጅ ቢኖር የፈለገው የራሱ ጉዳይ ተብሎ ሊበታተን ነው ማን ነው በዚህ ሲል ለትዳር አላህ Subhanahu Wa Ta'ala መቀጠል በጣም የሚፈልግ መሆኑን ለማሳየት በማንኛውም ቦታ ላይ አድርጎት የማያቀውን ነገር ሶስት እርከን ሰጠ ማለት ነው ና አሁን ተናዳ አይደለም ለንዴት እስከሚወጣደ ፈታው ብለህ መተንፈሱ ደስ ካለ ፍታ አንድ ተፈቀደልህ አለ ማለት ነው ግን ታስብበት አለ ተፈታ በኋላ ፈታው ይሽካው በኋላ ምንድነው የሚጠብቀው የሚለው ታስብና ዙሪያው ግደል ሆኖ ይገኛል ልጆች ሊበተኑ ነው ሌላ የማግባት እድል የለህም ሁሉ ነገር ይጨልምብሃል እንዴት ተሳስቻለሁ ማለት ነው በቃ መልሸሻለሁ ትራለ በቀላሉ ማለት ነው ዝም ብሎ አንድ ጊዜ ከሆነ ግን ወደድክም ጠላህም ፈታው ብለሃል خلاص አለቀልህ ተብለህ ቁጭ ትላለህ ማለት ነው ለዛ ሁለት ጊዜ የመመለስ መብት ተሰጠ ማለት ነው አጠላቁ አረጅዩ የሚል ተቀድራለህ ዘላይ ለምን ሲያቁ ስለሚያመለክት ማለት ነው የመመለስ የሚከተለው ፍች መረታን ሁለት ጊዜ ነው አንድ ጊዜ ፈታህ እንደገና መመለስ አለብኝ ብላችሁ ካመናችሁ መመለስ ይቻላል ሁለተኛ ዝፈታ አሁንም መመለስ አለብን ካላችሁ መመለስ ይቻላል ከዛ በኋላ ግን የመጨረሻ እድል ናት ያለችው ማለት ነው አጠላቁ ምረታኒ መመለስ የሚያስከትለው ፈርጅ ሁለት ጊዜ ይሆናል ከዛ በኋላ ምን ያድርጉ ፈኢምሳኩም ቢማሩ ሁለቱን ካለፈ በኋላ ያለችው ድል አንዲት ናት በጥፊሎ ከንተ ስለምትሆን ከዛ በኋላ ፈኢምሳኩም ቢማሩ በአግባቡ መያዝ ይኖርብሃል ያለችው እድል ይችናት አሁን በኋላ ድርሰታ የመመለስ እድል የለም ማለትን ታውቅና በደንብ በጥንቃቄ ትይዛታለህ ያቸው አንድ እንዳትበጠስ ማለት ነው አው ተስሪሁም በኢህሳን ወይም ደግሞ ይሁን ግደለም አልተቻቻልንም ካሁን በኋላ ብሎ ታምኖበት ከሆነ በመልካም መለያየት የመጨረሻ መለያየት ይሆናል ሶስተኛው ማለት ነው ከሶስተኛው በኋላ መመለስ የሚባል ነገር የለም ነው የሚለው እና እንግዲህ ወንዶች በሚፈቱ ጊዜ መልሰው መላልተው እንዲያስቡበት ይፈልጋል ግድ ራሳቸውን መቆጣጠር አጥቷቸው ከፈቱ ደግሞ የመጀመሪያው ፍች ግደለም ታር መልሽሻለሁ ማለት ይችላል ብሎ እድል ሰጠው ሁለተኛውን ፍች ከመጣ እንደዛው የመመለስ እድል ሰጠው ማለት ነው ሶስተኛው ላይ ግን መመለስ የሚባል ነገር ስለማይመጣ ወያችኑ አንዷን አጥብቆ መያዝ በጥርሱ ነክሶ ወይም ደግሞ ቆርጦልህ ከሆነ በቃ ይሁን ግዴለም ወስኛለሁ ይብለህ ከዛ በኋላ እሷን ስሟን ሳታጠፋ ሳታገላጣት በቃ አላህ አልሻውም አልተዋዋንም ሁላችንም የተሻለ ይስጠን ብሎ ተመራርቆ መለያየት ይሆናል ማለት ነው በኢህሳን ሰው መጣላቱን በሚጣላም ጊዜ ኢህሳን ጋር መሆን አለበት ይላል አላህ ሰውን ጠላሁ ብለ ጥንብርኩሱን ማውጣት የለብህም ስሙን ማጥፋት የለብህም አንዳንድ ሰዎች የሆነ ያልሆነውን ያለ ወንጀሏ ያሸክማሉ ሌላም ሰው እንዳይፈቅዳት ጉዷን ያበዛዋል ማለት ነው እንደዚህ ቆና እሷ እንደዚህ ቆና እሱ እንደዚህ ቆና እሷም አንዳንድ ጊዜ በተቃራኒው እንደዛው እሱ እኮ ሰው አይንፈላቸው አውሬ ነው እንዳርጎኝ እንዳርጎኝ እንዳርጎኝ ስልና ስሙን ትበክለዋለች ማለት ነው የዛ ጊዜ ሲጠይቅ ራሱ መጥፎ ሰው ነው አሉ ለሱ እንዳይሰጠው ይባላል ለሷም እንደዛ ወደ ሰመናጢናት እንደ እሷን ማን ነው የሚያገባው የተረገመች ይባላል ይሄ ትልቅ ደባ ነው ማለት ነው እናቱም ሰው ብትጠላውም በወንጀሉ መጠን ነው መቅጣት ያለብህ ያደረገው ነው እንትን ማለት ያለበት እንጂ የሆነ ያልሆነ ስማጥቆር አይገባም እንደውም አላህ አልሻ ሆኖ ነው እንጂ ደና ሰው ነበረች አላህ የተሻለ ይስጣት ብትል ምን ይጎዳሃል እሷም ደግሞ አላህ አልቀደረው ሆኖ እርዝቅ አልቆ ነው እንጂ ክፉ አልነበረም ብላ እየተመሰጋገናችሁ ኢህሳን እየተለዋወጣችሁ ነው መለያየት ያለባችሁ ምክንያቱም መጣ እድላችሁን ያጠፋል አንዱ ባንዱ ላይ ዘመቻ ከከፈተ ማለት ነው እንደገና ደግሞ ሻሃደተ ዙር ይሆናል በአላህም ዘንድ ወንጀል ነው ያልሆነውን ነገር አድርጓል ብሎ ማንያው አበሳውን ማብዛት አይገባም ማለት ነው ስለዚህ ሶስተኛው ዙር ላይ እንደማይተዋኑ ካወቃችሁ ተስሪሁም ቢኢህሳን ጣጣ ማብዛት አያስፈልግም አትፈላለጉም አይደለም خلاص ተለያዩ ናስም ማጥቆር ዳርጎ ዳርጋ የሚባለው ነገር ታቆማለህ በኢህሳን እንደውም ከቻልክ ቅሬታው እንዲወገድ ሀዲያ ሰጥቶ አላህ ኸይር ይወፍቅሽ ብሎ ማስተናበት አለበት ማለት ነው ولا يحل لكم ان تاخذوا مما اتيتموهن شيئا እንደገና በፍች ጊዜ እናንተ አፍራሽ ከሆናችሁ ወንዶች በተለይ የማትፈልጓት ከሆነ እንደገና ሴትዮዋ እንደማይፈልጋት እያወቀ ፍችንም በነፃ ሊሰጣት የማይፈልግ ሰው አለ ደግሞ ይሄ ደግሞ የዙልም ዙልም ነው ትዳሯንም ያፍርሶባታል እንደገና ደግሞ በነፃ እንድትሄድም አይፈልግም እዳ ያስከፍላታል ማለት ነው አልፈታሽም አልይዝሽም ይላል ሱብሃንአላህ ግን እና አልፈታሽም አልይዝሽም ማለት እንግዲህ እሷን በቃ ህይወቷን ተጥቅም ውጭ ያደረገው ማለት ነው ካልተፈታሽ ሌላ እድል አታገኝም ወይም ካልያዛት ደግሞ እንደዛው ነው ሁለቱንም የሚያሳጡ ግፈኞች አሉ ማለት ነው እሱ ካልፈለጋት ምኑ ናት በገንዘብ የገዛት ባሪያ ናት መጣሰው ናት ካልፈለጋት ማስተናበት ነው ያለበት እንጂ አልፈታሽም እንድፈታሽ ከፈለግ ይሄን ያህል ብር አንቺ ይላል ማለት ነው እዳ ትከፍላለች እንደገና ያላበሰዋ ትዳሯን አጣለች እንደገና ደግሞ እዳ ይጫንባታል ይሄ የዙልም ዙልም ይሆናል ማለት ነው ምንማ ተይቱሙን ስለዚህ እናንተ ከሰጣችሁት እንኳ ቢሆን አንዲት ቅንጣት ሳንቲም መጠየቅ የለባቸውም ይላል ሙሽ እሷ ላባን ተራችሁን ባሁን በአሁኑ ጊዜ ያመጣችሁን 10 ሺህ ካልከፈለች 15 ሺህ ካልከፈለች አልፈታሽም እያሉ ፍዳ የሚያሳዩ ብዙ ሰዎች ናቸው አጋጥማቸው እና በየአካባቢው ማለት ነው አላህ ግን የሚለው የሰጣህን እንኳን እንዳታስመልሳት ለምሳሌ 5000 ብር ንቀን ማረቅ ከፍላ ከሆነ አንድ ሶስት አመት አራት አመት ተቀምጣቸዋል መፋታት መጣ ያንን መፋታት በሚመጣ ጊዜ እንደማትቆሃኑ ካወቃችሁ 5000 ብር ከፍላል ግን አምስት አመት ተጠቅመህባታል አይደለም እንዴ አምስት አመት ሰራተኛ ብትቀጥር ይላል በሰራተኛ ደረጃ ከዛ በላይ ብዙ ጥፍ ልትከፍል ትችላለህ አይደለም እንዴ በነፃ ነው እንደ አምስት አመት ሶስት አመት አንተ ጋር የኖረችው ለምን እንደው የምታስከፍላት ለገናት ይሄን ያልካልከፈልሽ ማለት አንቺ በመጃን ነው የምትጠቀምብሽ ማለት ነው ተመብት የላትም አምስት አመት ሶስት አመት ሁለት አመት አገልግላ ከሆነ ታገልግሎታ ቢካሰብ በሰራተኛ ደረጃ እንኳን ከዛ በላይ ያስከፍላል ማለት ነው ሰዎች የኖሩትን ያህል ኑሮ ፍች በሚጠይቁ ጊዜ ይህን ያልካልከፈለችኝ ወይም መህሯን ካልመለሰችልኝ አልፈታሽም የሚል ነገር ይመጣል ማለት ነው ያ ነገር የሚፈቀድበት ሁኔታ ይኖራል እርግጥ ግን ብዙ ጊዜ ወንዶች ራሳቸው ገፊ በሚሆኑበት ጊዜ ትዳሩን ለመፍረስ ምክንያት የሆነ ወንዱ በሆነ ጊዜ ቅንጣት መጠየቅ حرام ነው ፍቺ የመጣው አንተ ነው አትፈልጋትም ግን ደግሞ በነፃም ልታሰናብታት አትፈልግም እሷንም ታባረራለህ ገንዘብን ትዘርፋለህ ይሄ ጭራሽ ተቀባይነት የለውም ነው አንተ አትፈልጋትም በነፃ እንዳው ሙታስጥ ነው የሚልህ ተፈጥሮውን ነው የሚለው ራሱ ዙር ላይ ይመጣል በቅርብ ማለት ነው አንተ ማስፈልጋት ከሆነ ካንተ ከሆነ የመጣው እሷን ገንዘብ ማስከፈል ሳይሆን አንተ የሞራል ካሳ መክፈል አለብህ ሶብዛር አገኘሁ ይብላ ደስ ብሏት ነው የገባቸው አንተ ጋር አሁን ግን ባልጠበቀችው ሁኔታ እንደማትፈልጋት ከታወቀ አንተ ይቅርታ አድርግልኝ እኛ መቀጠል አልቻልንም ካሁን በኋላ እቺን ገንዘብ ያዥና ሂጂ ተስችሻለሁኝ ብለት መስጠት አለበት አንተ ተጨማሪ እንጂ እሷን ማስከፈል የለብህም ነው እሷ መክፈል የሚኖርባት ወደፊት ያው ይመጣል ራሱ ዙ በቅርብ እሷ ገፊ በምትሆንበት ጊዜ ነው አንዳንድ ሴቶች በተቃራኒው አንተ እየወደድካት እየፈለካት አንተ ጋር እርም ይሁንብኝ አልፈልግም ብላ ረግጣ ልትሄድ ትችላለች ለዚህ ለፍታል ቅድም እንደተባለው ስንት መፍጃህን አይተ ቤት መስርተ ተከራይተ፣ ፈርሸ የቤት ዕቃ ገዝተህ ያለ የሌለን ሁሉ ተጨጭፎ ነው ያገኛል አሁን ግን እሷ መጣችና ሳምንት ወር ምናምን ተቀመጠችና አልፈልግህም አለች ምንም ሳታጠፋ ማለት ነው እዛ ጊዜ ያንተም ሀቅ ይጠበቃል ማለት ነው እኔ እኮ ለወር አይደለም አንቺን የፈለኩሽ የዘላለም ሚስቴ ልትወኝ ነው ያለ የሌለ ጉልበት የሚፈጀው ስለዚህ ነው አረ እባክሽ ተይ እንቀጥል እኔ እፈልግሻለሁ ወድሻለሁ ብትላት በምንም አይነት አለች ማለት ነው የዛ ጊዜ ምን ይሆን ገንዘብህን ሚስትህንም ማጣት አለብህ ሰረገጠች ማለት ነው አንተ እየፈለካት ስለዚህ እንግዲህ አንቺ ሁር ነሽ ያው ትዳርን አልፈልግም ታለሽ በመሰረቱ ያለሽ ተብሎ ጥያቄዋ ተቀባይነት ያገኛል ግን ሰውዬ አንቺን ያገባው እኮ ዘላለም ሚስቱ ሆነሽ ልትኖሪ ነበረ አሁን ገንዘቡንም ሚስቱንም ማጣት ስለሌለበት እንግዲህ አንድ ከፈለሽ የከፈለውን መልሽ የምትባለው የዛ ጊዜ ነው እሷ አፍራሽ ስትሆን ማለት ነው ሰዎች ግን አሁን እያደረጉ ያሉት ወንዶች አፍራሽ ሆነው እንደገና ደግሞ ገንዘብ ያስከፍላሉ ማለት ነው ይሄ ማንም አቂል እንግዲህ ያስበው ግፍ ነው ማለት ነው አንተው ራስህ በድለ እንደገና አንተ ትካሳለህ ማለት ነው የተበደለ ነው የሚካሰው በደው ራሱ እንደገና ጉቦ ይቀበላል ማለት ነው በመፍታት ፍጭም ስለውን ቃል ለመስጠት እንዲተፈታ ትግስታ እንዳልክ እንዲትጠላ ያደረከው አንተ ነህ ራስህ ምን ደግሞ ያጭፍጭ የምትባለውን ነገር በዋጋ መሸጥ አለብኝ ትላለህ አታኖራትም ይሄ በጣም ከባድ አፈራን የሚያጠፋ ነገር ስለሆነ ሁላችሁም ልታውቁና ልታስጠነቅቁ ይገባል በየአካባቢያቸው ማለት ነው እና አንተ ሁዱ ሚማ اتيتموه ነሻ ከሰጣችኋቸው ገንዘብ ምንም ነገር ቅንጣት አንድ ሳንቲምም ልትመልሱ ልትወስዱባቸው አይገባም ይላል ከሰጣት መመለስ የማይገባ ከሆነ እሷ ለታ ያመጣችውን ግን እንደተቀማታለህ ይሄ ደግሞ የባሰው ግፍ ነው ማለት ነው ኢላ አን ይኻፋ አላ ይቂማ ሁዱድ አላህ ቅድም የተጠቀሰው መጣማን ግን ሁለታቸውም የአላህን ሁዱድ እንደማያቆሙ ከፈሩ እንጂ ይላል ወይም ካወቁ እንጂ ካፈ ቢማና አሊመ ይመጣል እነዚህ ሰዎች አልተስማሙም በተለምዶ እንደሚባለው ኮኮባችን አልተስማማም ይባላል እና ለመኖር እንዲፈልጉ በመሰረቱ አይጣጣሙ ማለት ነው እሱ አንድ ነገር ሲናገር እሷ ጠምዝዛ ተረጉመዋለች እሱ አንድ ነገር ሲል ሁልጊዜ መጋጨት ይሆናል ማለት ነው ስለዚህ እኛ ይቻላል ሰዎች አይደለንም ብለው አመኑ ሁላቸውም ማለት ነው ስለዚህ ምን ይሻላል መለያየት ይሻለናል ብለው ራሳቸው መለያየቱን ወሰኑ ግን መለያየት በሚመጣበት ጊዜ እሷ ትዳሩን እንግዲህ የሚስነቱን መብቱን አላሟላችም ማለት ነው ቅሬታው የመነጨው ከሷ ነው ያነ እኔ ትዳሬ እስከመጨረሻ ይቀጥላል ብዬ ያለ የሌለ ኃይሌን እዚህ ላይ ይህን ትዳር ለማቋቋም አድርጋለሁ አሁን ግን አንቺ ይሄ ትዳር እንዳይቀጥል እያደረግሽ ነው ለመቻቻል እኔም ትግስት ለማድረግ በሞከር አልቻልኩም ምን ይሻለናል ይላሉ ማን አይ እኔ እንግዳው አንተ ጋር መኖር አልቻልኩምና የምትፈልገውን ነገር ሰጥቼ ሄዳለሁ ትላለች ማለት ነው ወካሳ እሷ ራሷ ታውቃለች ማለት ነው ምን እንደሆነ እሱም እንግዲህ በነፃ መልቀቁ ይከብደዋል ማለት ነው እንደማትሆነው አወቀ እሷም ደግሞ እሱ ጋር መኖር ፍላጎት የላትም ማለት ነው ይሄ ከሆነ እሷም ብትሰጠው የተወሰነ ገንዘብ መቋቋሚያ ባጥምለ እሱም ቢቀበል እንደ ጉባ ይቆጠርበትም ፈላጅና አለይማ እሷም በመስጠቷ ለምን ጉቦ ሰጠች ተፈታሽ አትባልም እሱም በመቀበሉ ለምን ዝም ብላ አትፈታም አይባልም ምክንያቱም ይተዋወቃሉና ማለት ነው ማንም ምን እንደገፋው ስለሚያቅ እሷ ነጽነቷን ፈልጋለች እሱ ደግሞ ትዳሩንም ገንዘቡንም ማጣት ስለሌለበት ይደለም የፈለከውን ሰጣለህ ይላሉ አንዳንድ ሴቶች ለሰጠኝም ብቻ ሳይሆን ጨምር ሰጣለሁ ብቻ ለቀቀኝ የሚሉ አሉ ሳይበደሩ ዝም ብለው ብቻ ደስ ስላላላችሁ ስላልፈለጉ ሰውየው ያ ከሆነ በስምምነት እሱም ቢቀበል እሷም ብትሰጥ ወንጀል የለበትም የሚለው በዚህ ሁኔታ ነው ማለት ነው ለምን አብረው ሊቀጥሉ ቢባል የአላህን ህጎች አያከብሩም ሰዎች ተነቃቅተዋል ማለት ነው ሁሉ ጊዜ ሰው የማይጣጣም ሰው ሳያጠፋም እንደ ጥፋተኛ ይቆጠራል ማለት ነው ያ ከሆነ ወንጀል ነው በየቀኑ የሚያፈሩት ሰው አንድ ነገር ትፈጽማለህ አንተ ደግሞ አንዳጠፋ ትፈጣለህ ያአላህን ህግ ተከባብራችሁ ኑሩ የሚለውን ህግ እየጣሱ ነው የሚቀጥሉት ማለት ነው ያ ከሆነ ከዛ ለመውጣት ሁላቸውም ተስማምተውና ተመካክረው እሷም ገንዘብ ብትሰጠው እሱም ቢቀበል ወንጀል የለም ይላል ማለት ፈን ፍስቱም አላህ ይቅማ ሁዱድ አላህ እና ያአላህን ደንቦች ደንቦች ማቆማ ከብሩ መሆናቸውን ከፈራችሁ ይላል ፈላጁና አለይማ በወንድም በሴትም ላይ ወንጀል የለም ሲመፍተደት ቢሂ ነፍሷን በተባጅችበት ማለት ነው ለነፍሷ መለቀቂያ ለፊዳ ሰጣ ብትወጣ ችግር የለውም ይህን ሰው የጋራ የመኖር ፍላጎት የለኝም ማለት እሱም ደግሞ በእኔም ፍላጎት የለኝም ግን ብዙ ወጪ አውጥቼ እንዲሁ በነፃ መለቀቄ ያሳዝነኛል አለ ማለት ነው የጊዜ ሁላችሁም ማትፈላለጉ ከሆነ ማትከባበሩም ከሆነ እንግዳውስ ከወንጀል ለመዳን ተለያዩ ይባላል በሚለያዩ ጊዜ እኔ ደግሞ ከተለያየውኝ ተጎዳሁኝ እኮ ያለ የሌለ ገንዘቤን አጥሜን ሁሉ ጨፍጥፌ ነው ይሄን ትዳር ያቆምኩት እንዴት አድርጋ ትናንት መጣ ይሄን ሁሉ ገንዘብ ይዛ ትሄዳለች ይችላል ማለት ነው አንቺ እንዴት ነው ገንዘብ ብትመልሽለት ምን ይመስልሻል ትባላለች መልስበታለሁ እንዳውም አንዳንዶቹ ከመጥላታቸው ብዛት የተነሳ ጨምሬም ሰጠዋለሁ ይላሉ ማለት ነው ያ ከሆነ እሷን ብትሰጥ እሱም ቢቀበል ችግር የለም ነው فلا تعتدوا እና تلك حدود الله እነዚህ አሁን የተነገሩት ድንጋጌዎች ያው ከመጀመሪያ ጀምሮ ለዲነ ይሉነ ከሚለው ማለት ነው የአላህ ደንቦች ናቸው በሴትና በወንድ መካከል ወይም በባልና በሚስት መካከል ሊለዋወጧቸው የሚገቡ የአላህ ድንጋጌዎች ናቸውና ፈላታ ተዱሃ ሁላችሁም የአላህን ድንጋጌዎች አትተላለፉ አላህ ያስቀመጠላችሁን መመሪያ መተላለፍ የለባችሁም ይላል ወመን يتعدى حدود የአላህን ድንጋጌዎች የሚተላለፉ ሰዎች ሴቶችም የሚሆኑ ወንዶች ፈኡላኢከሁም ዛሊሙን እነዚህ ግፈኞች ናቸው ግፈኞች ከሆኑ ደግሞ በአላህ ዘንድ ቅጣት ይጠብቃቸዋልና ይህንን አውቃችሁ ሁላችሁ መጠንቀቅ አለባችሁ ይላል ማለት ነው እና እንግዲህ ፍች መጀመሪያ የሚያማድስ ፍች ሁለት ብቻ እንደሆነ የመጀመሪያ ይፈታል አስቦበት ይታረቃሉ ሁለተኛ ይፈታል አስበውበት መታረቅ አለብን ካሉ ይታረቃሉ ምንም ችግር የለም አዲስ ኒካህ አያስፈልግም ማለት ነው እጃው ከማለቁ በፊት ከዛ በኋላ ያለችው እድል አንዲት ናት ፈይን ጠለቃ ይችን የመጨረሻውን እድል ተፈታሳ ደግሞ እሷንም አንድ ቀን ደግሞ ሞቅ አድርጎት ከወረወረ فلا تحل له من بعد حتى تنكح زوجا غيره ከዛ በኋላ እቺ ሴት በሚስትነት እሱ ጋራ መቀጠል አይፈቀድም حرام ሆናለች ማለት ነው እስከመቼ ሌላ ባል አግብታ እስከምትመለስ ድረስ ይላል ማለት ነው ሶስተኛ ዙር ፈታት አለቀ ከማከላቻ ያለው ነገር ካሁን በኋላ እድዋን ጨርሳ እሷም ያው የምታገኘውን እድል መጠበቅ አንተም ሌላ አማራጭ መፈለግ እንጂ ሶስት የተፈታችን ሴት ረጃቱ የማለት እድል የለም ረጃቱ ብቻ ማለት ሳይሆን አዲስ ማግባት ማሰርም አትችልም ማለት ነው ሶስት ጊዜ ፈታታል ረጃቱ ማለትም አትችልም እጇም ካለቀ በኋላ እንደ አዲስ ደግሞ አጭተልታ ገባትም አይፈቀድልህም እንምታደርገው ምንድነው ምናልባት ወደፊት እቺ ሴት ሌላ ሰው አግብታ እዛ ሰው ጋር ደግሞ ሳይቋሳት ቋን ቀርታ ተፈታ ተመጣች ለዛኔ ሁለተኛውን ሰው እዳ ከጨረሰች በኋላ እንደ አዲስ ልትታረቁ ትችላላችሁ እንደዚህ እንደገና ሰለታ ገባት ትችላለህ አልበለዛ ግን ሶስት የተፈታች ሴት በሙራጃም ሆነ በኒካህን ጀዲድ የመመለስ እድል የለም ሲል ይዘጋል ማለት ነው ለምን ዕቁባ ነው አላህ አባብሏል እድል ሰጥቷል ያይሰጠን ሁሉ እድል አስጨርሰህ ነውና ለዚህ ያበቃው ከዛ በኋላ አሁን ቢማለሱም አይጣጣሙም ምክንያቱም ተስፋቸውን ሟጠው ነው የሄዱት ማለት ነው ስለዚህ አሁን አንተ ሶስተኛ ከፈታት ፈላተ ህዱለ ደግማ ይስቴ ላንተ አትፈቀድም حتى تنكح زوجا غيرها ويطلقها ባዕደ ሚሳስ ቢሃ ያ ሁለተኛው ባል ታገባት በኋላ አግድ ማረግም ብቻ አይደለም መገናኘት አለባቸው እና ተተገናኙ በኋላ ደግሞ ተፈታ እደዋን መጨረስ አለባት ይሄ ራሱ ማስፈራሪያ ነው ማለት ነው ካሁን በኋላ ሶስተኛውን ከፈታ ጣጣው ከባድ ነው ወደሷ መመለስ እንኳን ብትል ብዙ ሸላ አለብህና ሌላ ባል ማግባት አለባት ማግባት ብቻ በጓደኛ አባተሰርልኝና ሰርልኝና ለቀቅልኝ ብሎ በመመሳጠር እንዳይሆን ደግሞ መገናኘት አለበት ከተገናኙ ደግሞ ሁለተኛው ባል የተሻለ ሆኖ ሊገኝ ይችላል አይ ይሄንን ነው መፈልገው ብላ በዛው ትጠርቃለች ማለት ነው ስለዚህ ይሄ ሁሉ ነገር እንዳይመጣበት በእጅ ላይ ያለች ይህን ጊዜ ጠንቀቅበል ይላል ማለት ነው ሁለተኛው ፈቷት ዳዋን ጨርሳ ከመጣች ግን ሁላቸውም ጀርበዋል የስተታቸውን ውጤት ደርሶ ማለት ነው እና ያ ስተታችን ምን ያህል ጣጣ እንዳስከተለ አየን አይደለም አንቺ ትሻለኛለሽ አንተው ትሻለኛለህ ተባብለው ሊተማመኑ ነው አዲስ ማለት ነው ያ ከሆነ ደግሞ እንደ አዲስ ይሞክራሉ አልበለዛ ሌላ ሰው ሳታገባና ሳትመለስ መመለስ የለም ዋግዳው መልስ እና የሚሆነው ማለት ነው فإن طلقها فلا جناح عليهما فإن طلقها ማለት አዘውጅታኒ ማለት ነው አሁን የመጀመሪያው ሶስተኛ ጨርሶ ፈቷታል አይደለም ለመንበረስ የሚችሉት ሌላ አዲስ ባል ሲያገባት ነው ያ አዲሱ ባል ደግሞ እንደገና ባጋጣሚ እሱም ጋር ሳትስማማ ቀርታ ከፈታት ሁለተኛው ማለት ነው ያነ ፈላጁና አለይሂማ ማለት አለ ዘውጀን الأولين ሁለተኛው ባል ሳይሳካ ቀርቶ ከፈታት ሐልሏታል ማለት ነው ሐራምነቱን አነሳው ያነ እንደገና የመጀመሪያ ባልና ሚስት የነበሩ ሰዎች ቢተጫጩ ወንጀል የለባቸውም አየተራጃ ቢማለሱ ይማለስ ማለት ራጃ ስቲ ማለት አይደለም አንየስተር እንደሚካል ጀዲድ ማለት ነው ባዲስ እንደገና ሊያገቡ ይችላሉ ማለት ነው ይሄንንም የሚችሉት ኢንዘና ኢን አይቀና ዘላይ ዘና ቢማና አይቀና በተቃራኒው ነው የሚመጣው ዘና ቢማና አይቀና ይመጣል አንዳንድ ፊደሎች የዚህ አይነት ትርጉም አላቸው እሽተራ ቢማና በአንድ የሚመጣ ማለት ነው ስለዚህ ኢንዘና ማለት ኢን አይቀና አሁንም ከሁለተኛው ጋብቻ ዙር በኋላ የመጀመሪያዎቹ ባልና ሚስቶች ሁላቸውም ተሞክሮ ልምድ ወስደዋልና ሁሉንም አይተነዋል እኛ እሷ ትሻለኛለች እሱ ይሻለኛል ብለው ለመታረቅ ሁላቸውም ከተስማሙ ካመኑበት ማለት ነው አንዩቂማ ሁዱደላ ከተታረቅን ደግሞ እንደ ወትሮው በሆነ ባልሆነው መናቆር አናደርገውም የአላህን ህግ አክብረን ግዴታና መብታችንን ተለዋውጠን እንኖራለን ብለው ከተማመኑ ያኔ መመለስ ይፈቀድላቸዋል ወትልከ ሁዱዱላህ አሁንም የተጠቀሰው የአላህ ድንጋጌ መሆኑን ሊታወቅ ይገባል ይبينها ሊቆም يعلمون ለሚረዱ ሰዎች በዚህ መልክ አላህ Subhanahu Wa Ta'ala ድንጋጌዎችን ደንቦችን ግልጽ ያደርጋልና በሰፍ የተፈታይ ሴት የመመለስ እድል ካለ በዚህ መልክ ነው የምትመለሰው እንጂ ምን ብላ ሌላ ሰው ሳታገባ መመለስ ወይም ደግሞ በዲብብቆሽ አንድ ጓደኛህን የቅርብ ዘመድህን እባክህ ሴት መሐለል አድርግልኝና መልስልኝ ብለህ ከሆነ ሐላል አይሆንም لعن الله المحلل والمحلل له ብለዋል ረሱል አለይሂ ሰላቱ ወሰለም እቺን እንድትፈቀድልኝ አግባልኝና መልስልኝ ብሎ ተጠየቀ ያ የሚያስራትም ሰው የሚያስማማትም ባልየው ሁለቱም መልዑን ናቸው ብለዋል ማለት ነው ለምን ረሱል ሰዎችን የሚረግሙት ከባድ ወንጀል በሚሰሩ ጊዜ ነው እንጂ بالمؤمنين رؤوف رحيم ናቸው እሳቸው ሐላል ነገር ስለሰራ አይረግሙም ስለዚህ የመሐለል ኒካህ ሐራም መሆኑን ያመለክታል ለምን ሐላል ወይ ሙባህ ነገር ስለሰራ ሰው አይረገምም እንኳን በነብዩ ደረጃ ቀርቶ ማንም ሰው ሳታጠፋ አይረግምም ስለዚህ ሐላ መሐለል የሚባለው ነገር በተለምዶ በሀገራችን ብዙ ጊዜ ይሰራበታል خطا ነው በሐዲሱ በጣም ትልቅ ወይር ነው አላ ወአልሙኩም ቢተይሲል ሙስተዓር አሉ በጣም አስቀያሚ በሆነ መልክ ሲገልጡት የተውሶ ወጠጤ አያችሁ አሉ ረሱል አለይሂ ሰላቱ ወሰለም የተውሶ ወጠጤ ፍየሎች በሚኖረው ጊዜ አንተ ዘንዳ ሰባት ወንድ ፍየል ተለለ ከመንደር ወጠጤ ተውታም ተሳት አስጠቃታለህ ማለት ነው ፍየሎች እንዲረቡልህ አንተ እንደ ፍየል የመንደር ጎረምሳ ለምን አንተ ሚስቱን ታስማማለህ ምን አይነት ብልግና ነው አሉ ተስቀይሟል እና ሰው ክብሩን መጠበቅ አለበት ሰው በቀጣም ሆነ በተዘዋሪ ሚስቱን ማንም ሰው እንዲነካ ሊፈቅድ አይገባውም ማለት ነው ግን አንተ ለምነህ እጅ ጥመህ ባክሪስ ያግባልኝ እንዳርግልኝ ምትል ከሰውነት ወርደ ፍየል ወተት ይሆናል ማለት ነው እኔ አልተሳካልኝም ችግር አጋጥሞኛል ወጣ አንተ ማለት ነው ላይ ውጣባት ብሎ መጠየቅ በጣም አሳፋሪ ብልግና ነው ማለት ነው ስለዚህ መሐለል አሳስሮ ኒካህ መመለስ የሚባለው ነገር ስተት ነው እና መጀመሪያ መጠንቀቅ አለብህ ሶስቱ እንዳያልቅ በጥንቃቄ መያዝ አለብህ የተባለው እንዲህ አይነት ውርደት ውስጥ ሰውም ራሱ ይልቃል ህብረተሰቡ ይሄ ደግሞ ዝም ብሎ ማንም አግቡልኝ እያለ እንትን የሚል ተብሎ ክብር ዝቅ ይላል ማለት ነው ያም ደግሞ ተቀጥሮ የሚመጣው እንደዛው ነው ባለጌ ዝም ብሎ የማንም ሚስተር እንትን እንደ እንዴ ይባላል ስለዚህ መሐለል የሚባለው ነገር በሸርዑ ተቀባይነት የለውም አንዳንድ ፉካዎች እንኳን ሐላል ያደርጋል የሚል ራእይ ቢኖራቸው ማስረጃቸው ደካማ ነው ብዙዎቹ ማስረጃው حرام እንደሆነ ነው የሚያሳየው የሚለውን ነው የሚመርጡት ማለት ነው እና ወተልከ ሁዱዱላህ እነዚህ አሁን የተጠቀሱት የሙሐለና የዚህ የሶስት የተፈታይ ሴት የመመለስ ሹሩጥና ተግባር የአላህ ድንጋጌ መሆኑ አውቆ ሁሉም ሰዎች ሊያከብሯቸው ይገባል አላህ ለአማኞችና ለአዋቂዎች በዚህ መልክ ሸርዑን ይገልጽላቸዋል በዚህ መልክ ነው መሄድ ያለባችሁ ከዚህ ውጭ የምትሄዱ ከሆነ ግን ያው ለረሱል ላዕና ትጋለጣላችሁ ማለት ነው ወይዛ ጠለቅቱም ኒሳ ሴቶችን በምትፈቱና ፈበለና አጀለሁን ፈታቸዋቸው የእዳ የቀጠሯቸውን ለማጠናቀቅ ሲቃረቡ ወይም ሲገባደድ ይላል ፈበለና ማለት እዚህ ላይ ፈቃረብነ እንቲያለ እዳ ማለት ነው ካለቀ በኋላ መመለስ የሚባል የለም ግን ሚስትህን ተፈታለ ተፈታት በኋላ ልት እዳዋን ልጨርስ ቀናት ይቀራሉ ለምሳሌ ሶስት ቀን አራት ቀን ይቀራታል ማለት ነው ያነ ምን ማረግ አለበት ወበለግና አጀለሁን ማለት ቃረብነ እንቲያ እደትህን እጃቸውን ሊያጠቃልሉ መቃረባቸውን ካወቃቸው የተፈቱ ሴቶች ፈአምስኩሁን ቢማዕሩፍ መመለስ የምትፈልጉ ከሆነ ረጅዕይ ነውና በስርዓቱ መልሷቸው ይላል እንግዲህ አንዳንዶቹ ይገጭና ግን ሁላቸውም ቅር ቅሪት አላቸው ይፋለጋሉ ማለት ነው ሰውም ከዛሬ ከነገ ይመልሰኛል ይያለ ትጠብቃለች አንተም ደግሞ አልቆረጠልህም ለመልሳት አልመልስህ እያልክ ነው ያለው በየጊዜ ትሻል አለማን ማለት ነው መጨረሻ እኮ ነው ዛሬ መጨረሻው ደም ነው ለካ ነገ ወዳ ታጠባለሁ ምናምላ ማሉማት ልትሰጥ ትችላለች ማለት ነው ያን በምታቀበት ጊዜ የምትፈልጋት ከሆነ ሳያመልጥ እድሉ ሁሉ ሸሻለሁ ማለት አለብህ እዳው ሳይጠናቀቅ በፊት ማለት ነው ያዟቸው በአግባቡ ማለት በስርዓቱ ያው የረጃቱን ስርዓት ተጠቅመህ መልሸሻለሁ ባለቤቴን ብለ ሻሂዶች ታሳውቀ መመለስ አለበት ማለት ነው አው ነብይ እነዚህ ወይን ቆርጦልህ ከሆነ ደግሞ ሰገር ደግም ያልፈልግም ብለ ከሆነ አሁንም በአግባቡ አስተናብቷቸው ማለት ነው ያውሳ ሳ እዳይ መጨረሰ ነው በቃ ምን ትላለህ ትላለህ ወላሂ እኔ እንግዲህ ካሁን በኋላ ጨርሻለሁኝ አላህ የተሻለ ይስጥሽ ብለህ ቁርጡን ትነግራታለህ ማለት ነው ሁለቱም በማዕሩፍ መሆን አለበት ማለት ነው መመለሱም በማዕሩፍ በአግባቡ ያው በሚገባው ሰዓት ቡርሷ ሳያመልጥ በፊት ለሷ የምትገባትን ነገር ካሳም ከፍለ ቢሆን የሚያስገስ ነገር ትመልሳታለህ ወይም ደግሞ የማትፈልጋት ከሆነ አሁንም አልፈልግም እኔ ካሁን በኋላ በቅቶኛል እኔ አፉ በይኝ አፉ ብዬሻለሁ ብለህ በስርዓቱ አስተናብታት ይላል ማለት ነው እንጂ ወላቱም ትኩሁና ቢራረ ቢታተዱ እናንተ የመመለስ መብት ተጠቅማችሁ በእነሱ ላይ ጥቃት ለመፈጸምና ጫና ለማሳደር እንዳትመልሷቸው ይላል አንዳንድ ሰው ተንኮለኛ ነው ልክ ፈቷት እደዋ ልጨርስ በሚፈልግ ጊዜ ያመነታል ማለት ነው እሷን እንድትሄድ አይፈልግም ሊቀጣት ይፈልጋል ሚስትነቷን አይፈልግም ግን ልክ እንደሚፈልጋት ሆኖ መልሸሻለሁ ይላታል አውቆ እደዋ ሊያራዝምባት እደዋ ሊያሳያት ማለት ነው እሷ ደግሞ ከልብ ታረቀኝ ብላ ደስ ብሏት ትመጣለች መልሶ ያው ነው ችግሩ እንዳለ ነው ማለት ነው እንደዚህ ሆኖ አስበህ ከሆነ አይፈቀድም حرام ነው የሰራው ይላል አላህ ሙሉ በሙሉ ይዛታለሁ ትዳሬን እፈልጋለሁ ብለ አምነህበት ከሆነ በስርዓቱ መልሳት ግን እሷን ለማጥቃት ጉዳት ለማድረግ ለማጉላላት ከሆነ እንዳትመልስ በዛ ስሜት ከመለስካት ወንጀለኛ ነህ ኒካሁም ራሱ አይቆምለትም ማለት ነው ምክንያቱም ለተንኮል እንጂ ለትዳር ብሎ አይደለም እና መለስኩኝ የሚለው ማለት ነው እና ሊታሰዱ ማለት ሊተዝሊሙሁነ ማለት ነው የተለያየ ጉዳት ልታደርስባትና ፍዳ ልታስከፍላት ከሆነ መለስኩሽ የምትለው ይሄ ወንጀል ነው በዚህ መልክ እንዳትመልሷቸው ይላል ወመን يفعل ذلك እና የማይፈልጋትን ሴት እንደሚፈልጋት ሆኖ እሷን ለማጉላላትና ለመበደል የሚመልስ ከሆነ ፈቀር ظلم نفسه ለጊዜው እሷን የበደልኩኝ ይመስለዋል ግን አልገባውም እንጂ ራሱን ነው የበደለው ወንጀል ውስጥ ጨምሯል ነፍሱን ማለት ነው ወላ ተተخذ አያት الله هزوا ለአላህን አንቀጾች መቀለጃ አርጋችሁ አትያዙ ለአላህ ህጎች የመታረቂያም ሆነ የመለያያ ህጎች ተቀምጠዋል እነዚህን ህጎች በአግባቡ ከልባችሁ ማድረግ ያለባችሁን ነው እንጂ ማድረግ ያለባችሁ ደረጃ ሽፋን የማስፈልጋትን ሴት ፈልሽ መልሽሻለሁ ብለህ እንደገና እሷን ልታጠቃና ልትጎዳት ከሞከርክ በአላህ ትቀለድክ ማለት ነው አላህ መታረቅን የፈቀደው ትዳሩ እንዲቀጥል ብሎ ነው አንተ ግን መታረቅን ለጥቃት መንደርደር ያልታረገው ነው ያደረከው ይሄ ከሆነ አላህ ጋር ትጋጫለህና እሷን በደልኩ ስትል አንተ ራስህ ነው የበደልከው በማለት ያስጠነቅቃል ማለት ነው ይሄን ያደረገ ሰው ፈቀር ظلم ራሱን ትልቅ ወንጀል ውስጥ ጨምሯል ወላ ተተይዱ አያት ላይ ወዙዋ ያአላህን አንቀጾች ወይም ህጎች መጠለጃ አታድርጉ ወድኩሩ ኒዕመተላሂ አለይኩም አላህ Subhanahu Wa Ta'ala በእናንተ ላይ የቸረውን ጸጋ አስታውሱ ሸሪዓተል እስላምን የመሰለ የሁላችሁን መብትና ግዴታ አመዛዝኖና አመጣጥኖ የሚመራ ሸርዕ የሰጣችሁን ጌታ ኒዕማውን አውቃችሁ በአግባቡ ልትጠቀሙበት ይገባል ወማ አንዘለ አለይኩም ሚነል ኪታቢ ወል ሂክማ ወደ እናንተ ባወረደው ደግሞ የኪታብና የሱና ህግጋት የዋለላችሁ ለታ ቀላል አይደለምና ይህንን የአላህን ውለታ በአግባቡ ልትጠቀሙ ይገባል እንጂ ልትቀልዱበት አይደለም ይላል የዒዙኩም እና አላህ Subhanahu Wa Ta'ala እነዚህ ንግጋቶች በአግባቡ እንድታከብሩ ይገስጣቸዋል ይመክራቸዋል ወተቁላህ ከዚህ ውጭ እንዳትሆኑ አላህን ፍሩ ወአለሙ ወቁ አንላህ ቢኩሊ ሸይን አሊም አላህ በሁሉ ነገር ላይ ጥልቅ አዋቂ መሆኑን እናንተ ያው ውስጥን ተንኮል እያሰባችሁ ተላይ ላይ መርላ ህጋዊ ይመስላችሁ ሰውን ብታጉላሉና ብትበድሉ አላህን ማታለል አትችሉም ውስጣችሁን ያውቃልና ሲል ያስጠነቅቃል ማለት ነው ስለዚህ እነዚህ ነገሮች ሁላችንም ተገንዝበን ያለ አግባብ ሰዎችን የሚያጉላሉ ወገኖቻችንን መንከርና ማስጠንቀቅ እንዳለብን ነው አላህ የሚያሳውሰንና ወሰለላሁ ዐለ ነብይ ወኢላሊከ